በተመለከተ ነው የኔ ጥያቄ። ምዕራፍ ሁለት ቁጥር ሰላሳ ሰባት በተመለከተ ነው። ምንድን ነው የሚለው? አደም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና የሚለው ላይ ነው። አሁን ይህን ክፍል ሳይ ይህን ክፍል ሳይ ከሰላሳ አምስት ጀምሬ ስመለከተው ነበር እስከ ታች ወርጃ አይቼዋለሁ። አዳም በገነት ይኖር እንደነበረ ከሚስቱ ጋር በገነት ሲኖር እንደነበረ ከዛ ደግሞ በተለይ ቁጥር ሰላሳ አምስት ላይ ከፈለጉት እንዲበሉ ከሰፊው ነገር እንዲመገቡ እንትን ከተባለ በኋላ ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና ተብሎ ያው በሰይጣን ምክንያት እንደበሉት ያሳያል። ዘወል ፒክቸሩ ማለት ነው። ከዛ ግን በዚህ ምክንያት አዳም በሰይጣን ምክንያት እንደተታለለ እናያለን። ከዛ ከገነት ሲወጣ ያሳያል። የእኔ ጥያቄ አዳም ተጸጸተ ተጸጽቶ ወደ አላህ እንደቀረበ ይናገራል። አላህም ደግሞ በተለይ ቁጥር ሰላሳ ሰባት ላይ ጸጸቱን እንደሰማው ያሳያል። ግን የታየው reaction ግን አዳም ከገነት ነው የወጣው። እንዴት ነው አሁን ጸጸቱን ተቀበለው ብለን የምንለው? አላህ የአዳምን ጸጸት ተቀብሎታል ብለን የምንለው ከገነት ከነበረበት እያስወጣው እንዴት ተቀበለው ብሎ ማመን ይቻላል? እስኪ mic free። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ላይ ከፍ ብለህ ብታየው እኮ ያው መልሱን ይናገራል ወንድሜ በረከት። ጥያቄ አግባብ ያለው ነው። ምን ይላል? አዳም ሆይ አንተ ከነ ሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። ከእርሷም ሰይጣን ምን አደረጋቸው? አዳለጣቸው። በውስጧም ከነበሩት ጸሎት አወጣቸው፣ ከውስጧ ከነበሩት ድሎት አወጣቸው። ከፊላችሁም ለከፊሉ ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀሚያ አልናቸው ይላል። ገባ ሰላሳ ስድስተኛው ለምን ትዘለዋለህ? ሰይጣን አዳለጣቸው። በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁም ለከፊሉ ጠላት ሲሆኑ ውረዱ። ለእናንተም ለእናንተም ምን ይላል? በምድር በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጣቀሚያ አላችሁ አልናቸው። በጣም የሚገርመው ግን ሰላሳ ሰባትን ማንበበ ቀጥለ ስትሄድ የሚናገር ነገር አለ። አዳምም ከጌታ ቃላትን ተቀበለ፣ በእርሱም ላይ ጌታውን ጸጸት በመቀበል ተመለሰለት። እነሆ እርሱ ጸጸት ተቀባይ አዛኝ ነውና በምድር ወደ ምድር ከእርሷም ከዛች ድሎት ከወጡ በኋላ ሰላሳ ሰባተኛው ላይ አዳምም ከጌታው ቃላትን ተቀበለ ላይ ጌታውን ጸጸት በመቀበል ተመለሰለት። ጸጸትን ተቀባይ አዛኝ ነውና ፈጣሪ ማለት ነው። ሁላችሁ ሙናችሁ ከእርሱ አውረዱ። ከእኔም የሆነ መመሪያ በመጣላችሁ ጊዜ በመጣላችሁ ወዲያውኑ መመሪያዬን የተከተለ ሰው በእነሱ ላይ ፍርሃት የለባቸውም። እነሱም እነዚያ እነሱም አያዝኑም አልናቸው ይላል እያለ በጣም እንትን የሆነ ታሪክ ነው። ምናል ስታነበው በደንብ አንብበው ወደ ላይ ወደ ታች እያልክ አንብበው እና ጥያቄ አግባብ ያለው ነው። ከዛ በተረፈ ያው ሁሉም ውረዱ እንደተባሉና ከዛም በኋላ ያው ይቅርታን እንደጠየቁ አላህም ደግሞ ይቅርታን ጠያቂና ጸጸትን ጠያቂ ከዛ በላይ ያው አዛኝ ጌታ ነውና ጸጸት ተቀባይና ተቀባይ ነውና ጸጸቱን ተቀብሏቸዋል። እጃችን ላይ ቁርአኑ አለ። ምንም ጣጣ የለውም። የምጠይቀው ነገር ካለ ትጠይቃለህ። ከዛ በፊት ግን የጠየቁት ጥያቄ አለ። ስለ ያንን ቅድም የሰማኸውን ማለት ነው። ቅድም ቅድም ለምሳሌ አንድ ጊዜ ማይኩን ፍሪ አደርጋለሁ። የምጠይቀው ነገር ካለ መጠየቅ ትችላለህ። እኔም በመሀል ያው አንዳንድ ጥያቄ አነሳለሁ። ካሉን ደግሞ እንደ ቶፒክ አንስተን መወያየት የምትፈልግ ከሆነ አንዳንድ ነገሮችን መዳሰስ እንችላለን። ምናልባት የሚመች ከሆነ ቅድም እህታችን መርየምም እንደተናገረችው አንድ ቶፒክ እንያዝና ብንወያይ ምን ይልሃል ጌታን በመፈለግ ማለት ነው። ትክክለኛ ጌታ ሊመለክና ሊሰገድለት የሚገባው ጌታ የትኛው ነው በሚለው ዙሪያ አንድ ቶፒክ አምጥተን ብንወያይ ምን ይመስልሃል? ወይንም ደግሞ አንተም ከቁርአን ላይ ጥያቄ ማንሳት ትችላለህ። ግን አንድ ቶፒክ ይዘን ብንወያይ በተለይ የሚያወዛግበው በአሁኑ ሰዓት በጣም አወዛጋቢ ሆኖ ያለው የእናንተም የእኛም ሃይማኖት በአብዛኛው አንድነትን የሚገልጽበት ቦታ ሆኖ ሳለ ነገር ግን የስላሴ የመልእክተኛው ኢሳ ወይንም ኢየሱስ ክርስቶስ በአጠቃላይ ስለ መልእክተኞች በተለይ ራእይ የሚባለው ነገር ከአዳም ከአባታችን አደም ጀምሮ ሰዎችን በራእይ የላከ ስለመሆኑና ኢየሱስም ዛሬ በተለይ አወዛጋቢና world issue ነው መቆየቱ ለምንስ እንደሆነ እነዚህም በመሳሰሉ ጥያቄዎችን እያነሳን ብንነጋገር ምን ይላል? ለማንኛውም ማይኩን ለቅና ያንተን ሀሳብ መስማት ፈልጋለሁ። mic free። OK thank you Fact OK ብያለሁኝ፣ አላየሁም መሰለኝ። ቅድም አንድ topic መርጠሃል አንተ ራስህ ስለ ኢየሱስ። አሁን ይሄኛው የጀመርኩትን ጥዬ አላህን አሁን ጸጸት ተቀበለ ብዬ ለማለት የኔ ጥዬ አላህ ጸጸት ተቀበለ ለማለት የሚያስችለኝ ነገር ምንድን ነው ነው ማለት አዳም ይኖር የነበረው በገነት ነው። በገነት ከሚስቱ ጋር ይኖር ነበረ። በተድላ በድሎት ይኖር እንደነበረ እዚሁ ክፍል እናያለን። ከዛ አዳም ስለበደለ ሰይጣን አሳስቶ ስለበደለ ተጸጸተ። አሁን reward ኡ ላይ ነው ጥያቄ። አዳም ሲጸጸት አላ ጸጸትን ተቀባይ ነው እና ይቅር አለው ይላል። ግን አሁን ይቅር ብሎ expect የማደርገው እኔ በነበረበት ነገር ላይ ይቅር ተብሎ እዛው ሲሆን ነበር expect ያደረግኩት። ግን እዚህ ሳየው ተባረረ፣ ከገነት ወጣ ይላል እና ይቅር ማለትን እንዴት ነው ጸጸትን መቀበል ተቀበለ ሲባል ምኑን ነው ጸጸቱ የት ላይ ነው? ጸጸቱን የተቀበለው part ምን ላይ ነው? ያን ነው ለማወቅ የፈለኩት። አዳም ተጸጽቷል፣ ስላጠፋ ተሳስቻለሁ ብሎ ተጸጽቷል ይላል። እዚሁ እያየን ነው። ጸጸቱን ከተቀበለው ለምንድን ነው ከገነት የወጣው? ያን ነው ጥያቄ። አሁን ግልጽ ነው፣ Fact ግልጽ ነው አይደል? ማይክ ለቃለው ስለሞቱ አምጥታል topic፣ ስለሱ እንወያያለን። ኢየሱስ ሞቷል ወይስ አልሞተም የሚለውን እንወያያለን። አንተም ጥያቄ በሙሉ አዘጋጅ፣ ይህኛውን ደግሞ ከቻልክ መልስልኝ፣ ካልሆነም ሌላ ሰው ይመልስልኝ። thank mic free። አሰላሙ አለይኩም ወረህመቱላሂ ወበረካቱ። mic ይሰማል ወንድሜ በረከት። ምን አለ መሰለህ፣ ይሄ እኮ ግልጽ የሆነ ነገር ነው። አንድ ሰው ካጠፋ ይቅርታ ማለት ዛሬ ሰዋዊ የሆነ natural የሆነ ነገር ነው። ለዛውም ጌታ ያዘዘውን ነገር በሰይጣን አማካኝነት አዳልጦት ማንነቱን ካወቀ በኋላ በዛም በሰራው ጉዳይ የእጁን ከዛ ከድሎት እንደወጣ ይነበባል። በስተ መጨረሻም ግን አባታችን አደም አዳም ማለት ነው ቃላትን ከጌታው ለጌታው ጸጸትን ወይም ቃላትን ተቀበለ። በእርሱም ላይ ጌታውን ጸጸትን በመቀበል ተመለሰለት ይላል። ይህ እንግዲህ ጥፋተኛ አለ፣ ጥፋቱን አውቋል። ጥፋቱንም አውቆ ዝም አላለም፣ ተጸጽቷል። ያንንም ጸጸቱን ማለት ነው ጌታውን አቀረበ። ጌታም ደግሞ ተመለሰለት። ጌታ ተመለሰለት። መጨረሻ ይህንን ታሪክ ስትመለከት እስከ ህይወት ፍጻሜያችን ድረስ ይህ ሰይጣን የሚባለው የሚያደርገውን ብዙ ታሪክ አለ። ገባ እና በአጠቃላይ ጠይቀኝ ጥያቄ ባጭሩ ለመግለጽ ያህል አዳምም ከጌታው ቃላትን ተቀበለ። አዳምም ከጌታው ቃላትን ተቀበለ። በእርሱም ላይ ጌታውን ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸት ተቀባይ አዛኝ ነውና። አንድ ሰው ያጠፋል። ለምሳሌ አንተ ዓለማዊ ትሆናለህ። ዓለማዊ ሁነ ስታበቃ በስተርጅና እና የት ነው ያለሁት ብለ ወደ ጌታ ጸጸትን ታቀርባለህ ወይንም ትመለሳለህ ማለት ነው። ጌታ ደግሞ የሚመለሱትን ሰዎች ከማንኛውም በላይ ከቀረብከው በላይ ጌታ ይቀርባል ማለት ነው። በንጹህ ልቦና በንጹህ ልቦና ጌታን ይቅር በለኝ ካልከው ዳግም ላትመለስ ማለት ነው። በሰራው ስራ ዳግም ላትመለስ ይቅር ካልከው ጌታ ይቅር ባይ ነው ያንን ለመጠቀስ ነው፣ ያንን ለመግለጽ ነው። ምናልባት እንግዲህ የሚያሳየው ይሄን ነው። በሰላሳ ስምንተኛው ላይ ደግሞ ያው ሁላችሁም ሆናችሁ ከእርሷ ውረዱ ከኔም የሆነ መመሪያ ቢመጣላችሁ ወዲያውኑ መመሪያዬን የተከተለ ሰው በእነሱ ላይ ፍርሃት የለባቸውም። እንግዲህ ዓለም ከዛ በኋላ በምን አይነት ሁኔታ ላይ እንዳለ ይቀጥላል ማለት ነው። ከአደም ጀምሮ በየጊዜው አሁን የምታየው ራእይ ማለት ነው መልእክተኞች ከዚህ ጋር ተያይዞ የመጣ ማለት ነው። ይህንንም ነገር ሲናገር ለአዳም ለራሱ ማለት ነው ሁላችሁም ሆናችሁ ከእርሱ አውረዱ፣ ከእኔም የሆነ መመሪያ ቢመጣላችሁ ወዲያውኑ መመሪያዬንም የተከተለ ሰው በእነሱ ላይ ፍርሃት የለባቸውም፣ እነሱም አያዝኑም አልናቸው ይላል። እነዚያንም በመልእክተኞቻችን የካዱ በአንቀጾቻችን የሚያስተባብሉ እነዚያ የእሳት ጓዶች ናቸው፣ እነርሱ በውስጧ ዘውታሪዎች ናቸው ይላል። እነዚያም በመልእክተኞቻችን ይላል የካዱ በአንቀጾቻችንም ያስተባበሉ ይላል። ዛሬ በአንቀጽ በጌታ አንቀጽ በመንፈስ ተሞልተው የመጡ ነቢያቶችን ቃላቶቻቸውን፣ ንግግራቻቸውን እያስተባበሉ ያሉት እነማን ናቸው ብለን እንግዲህ ልንመረምር ይገባል። እውነተኛ ፈጣሪ ሆኖስ ማን ነው ብለን ይገባል። ወደ ህይወት የሚያመጣንን ውይይት ልንወያይ ግድ ይለናል እና ይህንን በዚህ ከቋጨ ነው ወንድሜ በረከት በስቅላት ዙሪያ ያለውን ማይኩን እለቅልህና የራስህን የሆነ ትንታኔ ትሰጥና ኢንሻአላህ እኔም በመሀል እገባለሁ። mic free። እና አምስት አምስት ደቂቃ ወይንም I don't know ስንት ደቂቃ ወስደን መነጋገር እንዳለብን ባላቅም፣ ለማንኛውም mic free ላደርግልን ወይንም admin ኦች ማይኩን ያዙትና ኢንሻአላህ እንዴት መሆን እንዳለበት ኖሩት ፕሮግራም ከሌለ ማለት ነው። mic free ብስሚላ ብስሚላ ብስሚላ ሰላም አለይኩም ወረህመቱላሂ ወበረካቱ። በረከት ለጠየቀው ጥያቄ ነበረበት ቦታ የወጣበት ጥፋት አለ አይደል? ያን ጥፋቱን አይቶ በጥፋቱ ተጸጽቶ አላህ ተቀብሎት ከሆነ የሚያሳየው ለጸጸቱ መልስ የሆነን ያስፈልጋል። ጸጸቱ በሴም ለተጸጸተበት ጉዳይ ትክክለኛ መልስ ከዛ ነገር ጋር fit የሚያደርግ ነገር ያስፈልጋል። ግን አሁን እዚህ ጋር የሚያሳይኝ አላህ ጸጸትን ተቀባይ እንደሆነ እንጂ አላህ ተጸጽቶ የአዳምን ጸጸት ተቀብሎ ያደረገውን action አላይም። ያን ነው ለእኔ ትልቁ ጥያቄ ስ ነው እንጂ እዛኛው ነበረ እንደዚህ አይነት እንትን ነበረ የሚለው አይደለም point ኤ። እሺ ማይክ ፍሬ። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ ያ ጀማዓተል ኸይር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ወንድሞቼና እህቶች። አልሐምዱሊላህ አረቦች room ነበርኩኝ። መርየም አልሰማሁኝም እኮ አሁን ገና ልክ ስገባ እኮ ነው። እዚህ አረቦች room ገብተን እየተነጋገርን ነበር። አንድ እህት የምዛ ነበረች። እንደ አጋጣሚ አሁን ልወጣ ስል እስቲ room ኣችን ገብተን ሰላም እንበላቸው ተባብለን ስገባ ነው እኮ ያገኘሁት። ጀዛኪላህ መርየም። አሁን mic ላይ እኮ የጸጸት ጉዳይ ሲናገር በረከት ሰምቼው ነው። ጸጸቱን ከተቀበለው ትክክለኛውን ምላሽ ሊሰጠው ይገባል አለ። ከጸጸቱ ጋራ fit ሊያደርግ የሚችል ማለት ነው የሚሰጠው ምላሽ ጥሩ ነው። ቅድሚያ ግን እንደው ከጸጸቱ ጋር fit ማድረግ አለማድረጉን የምንል ብስሚላ ብስሚላ ብስሚላ ሰላም አለይኩም ወረህመቱላህ በርካቱ አቡ ሀይደር freeze አድርጎ ነው እንዴ ያጀማ አቡ ሀይደር አይሰማም እንዴ ሞሃ ወሳሚ በአሁኑ ሰዓት እና እንመልሰው ወይስ እንዴት ነው ያጀማ አድሚኖች ፍላጎቴ በረከት ዛሬ ደግሞ የአደም ጠበቃ ሆኖ ነው የመጣው ጥሩ ነው እንግዲህ ሰው መቼም በልቡ ምን አስቦ እንደመጣ ልብን የፈጠረ አላህ ብቻ ነው የሚያውቀው። ጌታችን አላህ የእኛ ብቻ ሳይሆን ያንተና የፍጥረት አለሙ ሁሉ የበላይ ገዢ ተቆጣጣሪ ብቸኛ አምላክ ነው። ሁለት አላህ ወይም ሶስት አላህ የለም። አንድ የዩኒቨርስ ፈጣሪ ስሙ ቅዱስ የሆነ አላህ ብቻ ነው እና ቅድም አላህ ጸጸቱን ከተቀበለው ጸጸቱ ፊት ማድረግ አለበት የሚል ነገር ሲናገር ሰምቼው ነበር። ፊት እንዲያደርግ ደግሞ ግዴታ ወደ ነበረበት ጀነት መመለስ አለበት ብሏል። ጥሩ ነው። ቅድሚያ ግን ሚዛኑ ምንድን ነው ነው? አሁንም አዳም የገባው ጸጸትና ጌታችን አላህ ይቅርታ የገባለት ነገር ፊት አድርጓል ወይስ አላደረገም ስንል በምን ሚዛን ነው የምንመዝነው? በበረከት ጭንቅላት ነው ወይስ ምንድን ነው የሚለውን ነገር እያሰባችሁ እንግዲህ ያ ከመሆኑ ጋር በረከት ግን እንዲገባው ፊት ማድረግ አለማድረጉ እስኪ አዳም የተጸጸተው ጸጸት ምንድን ነበር ነው። በቅዱስ ቁርአን ውስጥ አንድም ቦታ ላይ ወደ ጀነት መልሰኝ የሚል ጸጸት የለም። በቅዱስ ቁርአን ውስጥ አደምና ሐዋ አለይሂም አሰላም ሰላም በሁለቱም ላይ ይሁን የተጸጸቱት ጸጸት ባጠፉት ጥፋት በኃጢአታቸው ነገ ተጠያቂ ከመሆን አላህ እንዲያድናቸው ይቅር እንዲላቸው ነበረ ጸጸታቸው። ይሄ ጸጸት በሱረቱ አዕራፍ ቁጥር ሀያ ሶስት ላይ ተገልጿል። ምዕራፍ ሰባት ቁጥር ሀያ ሶስት ላይ ቃላ ሁለቱም አደምና ሀዋ እናትና አባታችን የአላህ ሰላም በሁለቱም ላይ ይሁን አሉ፣ ተናገሩ። ምን አሉ? ረበና ጌታችን ሆይ ወለምና አንፉሰና እኛ ነፍሳችንን በድለናል አሉ። የአላህን ትእዛዝ በመጣስ የሰይጣንን ቃል በመቀበል አትብሉ ያላቸውን ቅጠል በመብላት ትእዛዝን ጥሰናል፣ ነፍሳችንን በድለናል። ታዳስ ፈኢን ለም ተግፊር ለና ለእኛ ባትምረን አሉ ወተርሐምና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። አደምና ሐዋ ሲያስፈራቸው የነበረው ነገር በዚህ ኃጢአት ምክንያት ተጠያቂ ከመሆን ጌታቸው ምህረትን እንዲለግሳቸው ከከሳሪዎች እንዳይሆኑ ወደ እዝነቱ እንዲመልሳቸው ነበር የፈለጉት። ታዲያ ይሄ ነገር ፊት አደረገ ወይስ አላደረገም ስንል እስኪ የጌታችንን ምላሽ ደግሞ ሱረቱል በቀራ ቁጥር ሰላሳ ሰባት ላይ እንየው። በሱረቱል በቀራ ማዕራፍ ሁለት ቁጥር ሰላሳ ሰባት ላይ ፈተለቃ አደሙ ሚን ረቢህ ከሊማት አደምም ከጌታው እነዚህን የምህረት ቃላት ተማረ ይላል። ተውበት እንዲያደርግ የምህረት ቃሉን ራሱ አላህ ነው ያሳወቀው፣ አላህ ነው ያስተማረው። ፈታበ አለይ ስለዚህም አላህ ተመለሰለት፣ ይቅር አለው፣ ማረው። ኢነሁ ዋቡ ረሒም እሰቀባይ አዛኝ ነውና ይላል። አደምና ሐዋ ላጠፉት ጥፋት ጌታችን አላህ ነገ ተጠያቂ ከመሆን ንስሐ ሲገቡ ይቅር ካላቸው ከዚህ የበለጠ ፊት ምንድን ነው የምንፈልገው? አይ ለምንድን ነው ወደ ጀነቱ የማይመልሳቸው? ወደ ጀነት የመመለሳቸው ጉዳይማ ነገ በትንሣኤ ቀን የሚከናወን ነው። ጌታችን አላህ መጀመሪያም ሲፈጥራቸው ባለፈው ትላንት ከትላንት ወዲያ በምትኝ ነው ያለው። ሰዎችን ሲፈጥር በምድር ላይ ኖረው አጭር ህይወት ሰጥቷቸው በሞት የተከበበ አድርጎ ሊፈትናቸው ነው። ያንን ፈተና በአግባቡ ከተወጡና ካለፉ ነገ eternal የሆነ ዘላለማዊ life ጀነትን ሊሰጣቸው ነው። የአደምና ሀዋ የነበሩበት የጀነት ቆይታ የፈተና ቆይታ ነው። ፈተና ነው። ላንተ አሁን የተጋጨብህ ለምን መሰለህ? አንተ ስታስብ እግዚአብሔር አምላክ አዳምና ሔዋንን በኤደን ገነት ሲያስቀምጣቸው ዘላለም እንዲኖሩ አስ አስቀመጣቸው ብለህ ስለምታስብ ነው። ከዛ ጋር ነው የተጋጨብህ። እንዲህ አይነት አስተሳሰብ ደግሞ ምንጩ ምን ይሆናል ማለት ነው? አምላክ ኦምኒሴንስ አይደለም፣ አስቀድሞ አያውቅም የሚለውን ያሳያል ማለት ነው። እንደገና ደግሞ ለዘላለም እንዲኖሩ ቢያስቀምጣቸው ኖሮ ይህን ዘላለማዊነታቸውን የሚቃወምን ነገር በጀነት ውስጥ አያስቀምጥም ነበር። አንድ ሰው ዘላለም እንዲኖር ከሆነ በአንድ ጀነት ውስጥ የተፈጠረው ዘላለማዊነቱን የሚፈታተን ነገር ማስቀመጡ ለምንድን ነው ያስፈለገው? ከገነት ዛፍ ሁሉ ሁሉንም እንዲበሉ ፈቀደላቸው። ነገር ግን ምን አላቸው? ولا تقربا هذه الشجرة ይሄችን ዛፍ ግን አትቅረብ ብሎ ከለከላቸው። ህግ አለ ማለት ነው። ይሄ ፈተና ነው። ነፃ ምርጫውን ግን ሰጥቷቸዋል። فتكونا من الظالمين ራሳቸውን ከበደሉት ትሆናላችሁ አላቸው። so ለፈተና ነው እንጂ እዛ ቦታ ላይ የመጡት ዘላለማዊ የሆነ ህይወትን ሊያሳልፉ አይደለም። ነገ አማኞች በፍርድ ሚዛን ላይ የእምነታቸውንና የስራቸውን ዋጋ ተቀብለው የጀነት ሰዎች ተብለው ጀነት ሲገቡ አላሁመ ጃአልና ሚንሁም አላህ በቸርነቱ ከነሱ ያድርገን። ከዛ በኋላ ህግና ፈተና የሚባል ነገር ግን የለም። ኦሬዲ አላህ ጀነት ግቡ የሚላቸው خالدين فيها أبدا በውስጧ ለዘላለም ዘውታሪዎች ሆነው ይቆያሉ አለ። ይህን ዘውታሪነታቸውን ግን ሊፈታተን የሚችል ህግ ግን አላህ አይሰጣቸውም። ይሄን ብሉ ያን አትብሉ፣ ይሄን ስሩ ያን አትስሩ እሚል ህግ ግን የለም። እንደውም ወለኩም ማ ተሽተሂ አንፉሱኩም ነፍስ የምትፈልገው ሁሉ ነው የተዘጋጀላችሁ አለ። ስለዚህ ጌታችን አላህ አደምና ሀዋን ፈተናቸው። በጀነት ውስጥ ፈተናውን ወደቁ፣ የአላህን ትእዛዝ ጣሱ። በሉ ወደ ምድር ውረዱ አላቸው። በደለኝነታቸውን አምነው ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልን ከከሳሪ እንሆናለን አሉ። ነገ ተጠያቂ እንደሚሆኑ አወቁ ማለት ነው። ስለዚህ በዚህ ንስሐቸው ምክንያት አላህ ደግሞ ማራቸው፣ ይቅር አላቸው አለ በሱረቱል በቀራ so የእነሱም ጸጸት የጌታቸውን ምህረት fit አድርጓል። ተመልሰው ጀነት የመግባታቸውስ ህግና ስርዓቱን በአግባቡ ከተከተሉ ነው። ከዛ በኋላ ጌታችን አላህ የተናገ ይናገረዋላ። እንቀጥል። ቁጥር ሰላሳ ስምንት ላይ ሱረቱል በቀራ እዛው ሱረቱል በቀራ ቁጥር ሰላሳ ስምንት ላይ ቁል ነህቢጡ ሚንሃ ጀሚዓን ሁላችሁም ከእሷ ከጀነት ውረዱ አልናቸው። ፈኢማ ያእትየነኩም ሚኒ ሁደን ከእኔ ዘንድ መመሪያ ቢመጣላችሁ ፈመን ተቢአ ሁዳየ ይህን መመሪያዬን የተከተለ ሰው ምን አይሆንም? ፈላ ኸውፉን አለይህም ካሁን በኋላ ምን ይገጥመናል የሚል ስጋት የለባቸውም። ወላ ሁም የሕዘኑን ባሳለፉትም ነገር አያዝኑም፣ አይተክዙም አለ። ስለዚህ ቀጣዩ life ኣቸው ወደ ነበሩበት ጀነት የመመለስ እድላቸው የአላህን ህግና ስርዓት በምድራዊ ህይወታቸው እያሉ በመተግበርና ባለመተግበር ላይ የተወሰነ ነው ማለት ነው። ከዚህ angle ነው ልታየው የሚገባው እንጂ በአንተ logic አይደለም የአምላካችን የአላህ ፍትህ ሊለካ የሚችለው ማለት ነው። ይሄ ነው ፍትህ ማለት። ባይሆን ፍትህ አልበኝነት በደል ማለት እንዳንተው እንደ ክርስትና እምነት አዳምና ሔዋን ቅጠሉን በሉ ብሎ ፍርድ በማን ማን ላይ መጣ ነው የምትሉት? አጠቃላይ በአዳም ዘር ሁሉ ላይ መጽሐፍ ቅዱስ ሮሜ አምስት አስራ ሁለት ላይ ምን ይላል? በአንድ ሰው ምክንያት ኃጢአት ወደ አለም ገባ፣ ሞትም ለሰው ሁሉ ደረሰ ይላል። ባይዘወይ ይሄ አንድ ሰው ማን ነው የሚለው ራሱ ደፍረው አይናገሩም። ማን ነው ብትሏቸው ማን ነው ይሄ? አንድ ሰው በመጀመሪያ ደረጃ። ሁለተኛ ደግሞ እንዴት በሱ ምክንያት ለዘሮቹ ሁሉ ኃጢአትና ሞት ሊተርፍ ይችላል? እኛ አልበላን፣ ቅጠሉን አላየን፣ አልተመለከትን። እንደገና ደግሞ ሲበሉን ቀንጥሰን አልሰጠናቸው። ባላየነው፣ ባልሰማነው፣ ባልተሳተፍነው የሰዎች ወይም የሁለት ሰዎች ጥፋት ምን ተባለ? ኃጢአቱና ሞቱ ለቢሊዮኖች ተረፈ። ይሄ ፍትህ ነው? እግዚአብሔር ይሄንን ማድረጉ ዛሬ እያንዳንዱ የሚሞተው በምንድን ነው ብላችሁ ብትጠይቋቸው ከአዳም በወረሰው ኃጢአት ነው ይሏቸዋል። ሴት ልጅ የወር አበባ መታየው በምትወልድ ሰዓት በምጥ ተሰቃይታ ማለት ነው። የምትወልደው ለምንድን ነው? የመጀመሪያ እናቷ ሔዋን ያመጣችው ጣጣ ነው ይላሉ። ይህንን ነው የሚያስተምሯችሁ። ግን ፈረንጆች ጎበዞች ናቸው። እግዚአብሔር ምንም ፍርዱን በሁሉም ሴቶች ላይ ቢያደርገው እንደ ክርስቲያኖች አባባል ከዚህ ፍርድ ግን በአቋራጭ አመለጡ። የእርግዝና ወራቸው ሊጠናቀቅ ሲል በምጥ ስቃይ ከመውለድ ይልቅ ምን ይደረጋል? አዎ ኦፕራሲዮን፣ በቃ በአቋራጭ ይቀደዳሉ። ምጥን ሳያዩ ይወልዳሉ ማለት ነው። ፍርዱን ምን ማድረግ ቻሉ? ማምለጥ ቻሉ የእግዚአብሔርን ፍርድ ፈረንጆች ማለት ነው። በወለድሽ ጊዜ ምጥሽን አበዛለሁ የሚለው የዘፍጥረት ሶስት አስራ አምስት እነሱ ላይ apply መሆን አልቻለም ማለት ነው። እንግዲህ how እንዴት የአምላክን ፍርድ ሰው ሊያመልጥ ይችላል? ምን ማለት ነው? እስኪ imagine አስቡት። ግን እኛ ከመነሻው የምንቃወመው በአንድ ሰው ጥፋት ዓለም ሰው ላይ ሁሉ መፍረድ ይሄ illogical ነው። ኢፍትሃዊ የሆነ አስተሳሰብ ነው። ቁርአን ምን ይላል? በሱረቱ ነጅም ምዕራፍ 53 ከ37 ጀምሮ ብታዩት أم لم ينبأ بما في صحف موسى በሙሳ ጽሁፎች ውስጥ አስቀድሞ የተነገረ አይደለም እንዴ ይላል። በሙሳ ጽሁፎች አልተነገረምን? ሰላሳ ስድስተኛው ማለት ነው። ወኢብራሂም አለዚ ወፋ ያስ የታዘዘውን ሁሉ በፈጸመው በኢብራሂም ጽሁፍ አልተገለጸም። ምን በማለት አላ ተዚሩ ዋዚረቱን ዊዝረ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም። በረከት በሰራው አቡ ሀይደር አይጠየቅም። አቡ ሀይደር ባጠፋው በረከት አይጠየቅም። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው የሰራው እንጂ ሌላ ምንም የለውም አለ። የራሱ ስራ ብቻ ነው። ወአነ ሰዓየሁ ሰውፈ ዩራ ስራው በጠቅላላ ነገ በጌታው ዘንድ ይታይና ثم يجزاه الجزاء الأوفى ከዛም ጌታው የተሟላ የሆነን ምንዳ ይለግሰዋል፣ ይሰጠዋል። ይሄ ነው ፍትህ ማለት። አለበዛ ኃጢአት በውርስ ይተላለፋል የሚል አስተሳሰብ ተይዞ በአዳም ምክንያት ሰው ሁሉ ይሞታል ተባለ። ታዲያ ኃጢአት ከዘር ወደ ዘር ከተላለፈ ለምንድን ነው ጽድቅ ከዘር ወደ ዘር ያልተላለፈው? ለምንድን ነው ኃጢአት ብቻ የተነጠለው? እስቲ በማን ጸደቀ? ማን በሰራው መልካም ስራ ማን ሊጸድቅ ይችላል? ስለዚህ እኛ የምንለው ጌታችን አላህ አደምና ሐዋን ምራቸዋል። አንተ ያሰብክላቸው ተመልሶ ጀነት የመግባቱ ጉዳይ አብሽር፣ አትጨነቅ። አላህ ከአንተ በላይ ለባሮቹ አዛኝ የሆነ ጌታ ነው። ስለዚህም አንተን እንደፈጠረው ማለት ነው አንተንም ወደ ሐቅ ጎዳና ና ብሎ እንደሚጠራህ አደምና ሀዋም እኔ ዘንድ የሚመጣላችሁን መመሪያ ከተከተላችሁ ፍርሃትም የለባችሁም ስጋትም የለባችሁም ብሏቸዋል። መጀመሪያ እህት መርየምም ሌሎች ወንድሞችም መልሰውልሃል። ጀዛኩም ላ ኸይር ልጀዛ mic free። okay ታንኪዩ አዋደር በጣም ነው ማመሰግን ሌሎችም ሜሪ፣ ሁላችሁም እግዚአብሔር አምላችሁ ኦኬ አዋይደር እንግዲህ አንድ በአንድ ወይመት ስለ ወደፊቱ የሚሆን ነገር ነው ብለኛል። እንግዲህ አብየው ወደ ሌላው ጥያቄ ልድ ለምሳሌ ብዙን ጊዜ ከአንተ አስተምሮ ስሰማ የነቢዩ ሁሴን የነቢዩ ዳዊትን መጽሐፍ እሰማሃለሁ። ያን ለመቃወም አንተ ሌላ መጽሐፍ አለ ወይም የነሱ ይሄኛው ለምሳሌ በመጽሐፍ ቅዱስ ያለው ዘፍጥረት ዳግም ያለውን ማለት ነው። እሱነን ለመቃወም የሚያስችል ሌላ መጽሐፍ አለ ወይስ በሙሴ አታምኑ? እስኪን መልስ። ምክንያቱም ሱረቱ አሊ ኢምራን ሶስት ሀያ ላይ ሌሎች ቦታም ላይ እንደዚሁ ብዙ ቦታ ላይ ይናገራል። መጽሐፍ ለሙሳ እንደተሰጠው እነሱን መጽሐፍ የምታምን ከሆነ አሁን በአይሁዶች ወይም በክርስቲያኖች እጅ ያለውን የማትቀበል ከሆነ ሌላ መጽሐፍ አለ ወይስ እንዴት ነው? ምክንያቱም የእነሱን በጣም ስትቃወመው ስለምሰማ ኪያዝና መልስ ማለት ነው። okay በረከት፣ እኔ የነቢያት መጽሐፍን አልተቃወምኩም። እኔ ስቃወምም ሰምተኸኝ አታውቅም። እንደው ስታስበው መብቱስ ይኖረኛል? ነቢያትን ለመቃወም የተሰጣቸውን መለኮታዊ መጽሐፍ ለመከራከር ምን አይነትስ መብት ይኖረዋል ብለህ ታስባለህ? እኔ አንድ ባሪያ ነኝ፣ ተራ የሆንኩ የአላህ ባሪያ ነኝ። ያለኝ ምርጫ ያለኝ እድል አላህ በነቢያት በኩል ያወረደውን መጽሐፍ አምኖ መቀበልና ህጉን መከተል ብቻ ነው። አድርግ የተባልኩትን ነገር አቅም በፈቀደ መጠን አደርጋለሁ። እንዳታደርግ ራቅ የተባልኩትን የተከለከልኩትን እከለከላለሁ። ከኔ የሚጠበቀው እንደ አማኝ አማኝ እኛ እንደ ሙስሊምነታችን አላህ ባወረዳቸው መለኮታዊ መጽሐፍቶች ሁሉ አምነን ተቀብለናል። ይሄ የሙስሊምነታችን አንዱ መለያው ነው። ጌታ አላህ በሱረቱል በቀራ ምዕራፍ ሁለት ምዕራፍ ሁለት ቁጥር ሁለት መቶ ሰማንያ አምስት ላይ እንዲህ ይላል የመልእክተኛው እምነትና መልእክተኛውን የሚከተል እውነተኛ አማኝ ማለት እምነቱ ምን እንደሆነ ምዕራፍ ሁለት ቁጥር ሁለት መቶ ሰማንያ አምስት ላይ አመነ ረሱሉ ቢማ ኡንዚለ ኢለይህ ምን ረቢ መልእክተኛው ከጌታው ወደ እሱ በተወረደለት አመነ ወልሙእሚኑን እንዲሁም ምዕመናንም በጠቅላላ በተወረደላቸው አመኑ። ኩሉን አመነ ቢላህ ሁሉም በአላህ ብቸኛ ጌትነት ወመላኢከቲሂ እንዲሁም በመላእክቱ ወኩቱብህ ባወረዳቸው መለኮታዊ መጽሐፍቱ ወሩሱልህ በላካቸው መልእክተኞች ማምነዋል። ላኑፈሪቁ በይነ አሐድ ምን ሩሱልህ ከመልእክተኞቹ በአንዱም መካከል የማንለይ ስንሆን አምነናል አሉ። ይሄ ነው በቃ የሚጠበቀው ከእውነተኛ አማኝ። ከዛም ምን አሉ? ወቃሉ ሰሚዕና ወአጣዕና፣ ጌታችን ሆይ ሰምተናል ታዘንማል። ጉፍራንክ፣ የኃጢአት ምቅርታን ምህረትህን ብቻ እንፈልጋለን። ረበና፣ ጌታችን ሆይ ወኢለይከ ልመሲር መመለሻችን ወደ አንተ ብቻ ነው። ይሄ ነው ከኛ የሚጠበቀው። አለበዛ አንተ እንደምታስበው ከፊሉን አምኜ ከፊሉን አልቀበልም እቃወማለሁ የምልማ ከሆንኩ እንደውም እውነተኛ ካህዲ ማለት እንደዚህ አይነቱ ሰው ነው ይለኛል ጌታ አላህ በሱረቱ ኒሳ ምዕራፍ አራት ቁጥር መቶ ሀምሳ እስከ መቶ ሀምሳ አንድ በምዕራፍ አራት سورة النساء قطر متو همسا اسك متو همسا عند إن الذين يكفرون بالله إن النزيا الله يمكدو ورسوله عندهم بملك تنوچو يمكدو ويريدون أن يفرقوا بين الله ورسوله با الله النا بملك تنوچو مكاكل بأمنة ملية يمشو سوج ويقولون نؤمن ببعض بكفروا آمنا ونكفر ببعض بكفروا دمو أنكدال لن يملو ويريدون أن يتخذوا بين በይነ ዛሊከ ሰቢላ በዚህ መሃል ደግሞ መንገድን መያዝ የሚፈልጉ ሰዎች እህ ኡላኢከ ሁሙል ካፊሩነ ሐቃ እውነተኛ ካህዲዎች ማለት እነዚህ ናቸው አለ። ወአተድና ሊልካፊሪነ አዛበን ሙሂና ለእንደዚህ አይነት ከሃዲዎች ደግሞ አዋራጅ የሆነ ቅጣትን አዘጋጅተንላቸዋል ይላል። ስለዚህ ሙስሊሞች በነቢያት ሁሉ ያምናሉ። ሙስሊሞች ቀደምት መለኮታዊ መጽሐፍትን አምነው ይቀበላሉ። ላንተ ግን ግር ያለህ ምንድን ነው? አላህ ያወረደው ተውራት ማለት በአንተ እጅ የሚገኘው ኦሪት መስለዋል። አላህ ያወረደው ኢንጂል ማለት አራቱ ወንጌላውያኖች የጻፉት ወንጌል መስሎህ ነው። አላህ ለዳውድ የሰጠው ዘቡር ማለት ዛሬ በእጅህ የሚገኘው መዝሙር መጽሐፍ ስለመሰለህ ነው። ለዛ ነው እንግዲህ እነሱን መቃወም ማለት ተውራትና ኢንጅልን መቃወም ይመስልሃል? እነሱማ ሊሆኑም አይችሉም ከናካቴው አለመሆናቸውን እንዴት ማወቅ እንችላለን ካልክ ብዙም ሳትጨነቅ አንድ simple የሆነ ነገር ብቻ ልነግርህ እችላለሁ። ምንድነው እሱም? ተውራት በቅዱስ ቁርአን ውስጥ አላህ እንዳወረደው ነው የሚናገረው። ኢንጂል በቅዱስ ቁርአን ውስጥ አላህ እንዳወረደው ይናገራል። ዘቡርም አላህ ለዳውድ የሰጠው መጽሐፍ መሆኑን ይናገራል። ግን ኦሪት አንድ ቦታ ላይ እግዚአብሔር ያወረደው ነው የሚል ማስረጃ አለህ? ኦሪትን እኮ ጻፈው የምትለው እኮ አንተ ሙሴ እኮ ነው ጻፈው የምትለው። እኛ ተውራትን ሙሳ ጻፈው አንልም። አላህ ጌታችን አላህ በቅዱስ እጁ ጽፎ ለሙሳ የሰጠው መጽሐፍ ነው። ኢንጂልን አላህ ለዒሳ ሰጠው እንላለን እንጂ ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስና ዮሐንስ የጻፈው ነው አንልም። ሌላው ይቅርና እነዚህ ጸሐፊዎች እንኳ ጽሕፈቱን ራሱ የጀመሩት ከኢየሱስ እርገት ሰላሳ ሰባት ዓመት በኋላ ጀምሮ ነው እስከ ዘጠና ሰባት ባለው ተጠናቀቀ የሚባለው ማለት ነው። መዝሙሩን የጻፈው እስከ ሰባ ሁለተኛው ምዕራፍ ድረስ ዳዊት ነው እያላችሁ እኮ ነው። ከዛ በኋላ ያለው አጨቃጫቂ ስለሆነ ነው። እኛ ደግሞ ዝቡር ዳውድ የጻፈው ሳይሆን ጌታችን አላህ ለዳውድ የሰጠው የአምልኮ መጽሐፍ ነው። እኛ ምናምነው ስለ አላህ ቃል ነው። እናንተ የምትናገሩት ሙሴ ስለ ጻፈው ነው። እንዴት አድርገ ታራ ተውራትና ኦሪትን ታገናኛለህ? ተውራት ለሙሳ የተሰጠው መጽሐፍ ነው። ኦሪት ግን የሙሴ ታሪክ ነው የተጻፈው። ለምሳሌ አሁን ኦሪት የመጨረሻው ምዕራፍ ብትመለከተው ኦሪት ዘዳግም ሰላሳ አራት አስር ብታየው የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚህ ምድር ላይ ሞተ ይላል። ታዲያ ይሄ የእግዚአብሔር ቃል ነው? ሙሴ ሞተ የሚለው የእግዚአብሔር ቃል ነው? አንድ የእግዚአብሔር ቃል አይደለም። ሁለተኛስ እንደገና ራሱ ሙሴም አልጻፈውም። መቼም እጁን ከመቃብር ውስጥ ከፍ አድርጎ ሞትኩኝ ብሎ ጻፈ ብለህ እንደማታምን ተስፋ አረጋለሁ። ማን ነው ይህንን የሚጽፈው? ቁጥር አምስት ይቅርታ fact word ቁጥር አምስት ላይ ሰላሳ አራት አስር ሳይሆን ሰላሳ አራት ቁጥር አምስት ላይ ሶ ከሙሴ በኋላ የመጣው ወጣቱ አገልጋይ እያሱ ነው ትላላችሁ። ለሱም ያው ግልጽ መረጃ ባይኖረውም ማለት ነው። ስለዚህ አንተ ማሰብ ያለብህ ሙስሊሞች በተውራት በእንጂል ያምናሉ አላህ እንዳወረዳቸው ኦሪጂናል ቅርጻቸው በምድራችን ላይ የለም። ጠፍተዋል። ነገር ግን መሰረታዊ መልእክታቸው መሰረታዊ ሜሴጃቸው ቁርአን ውስጥ ነው የሚገኘው። ተውራት ውስጥ ምን እንደተካተተ፣ እንጅል ውስጥ ምን እንደነበረ፣ ዘቡር ምን አይነት መጽሐፍ እንደነበረ ቁርአን ይነግረናል። ከቅዱስ ቁርአን አንደኛው ባህሪ ስለ ቀደምት መለኮታዊ መጽሐፍቶች ትንታኔ መስጠት ነው። ይህም በሱረቱ ዩኑስ ቁጥር ሰላሳ ሰባት ላይ ይረጋገጣል። በሱረቱ ዩኑስ ምዕራፍ አስር ቁጥር ሰላሳ ሰባት ሰላሳ ሰባት ወማ ካነ ሀዘ ልቁርአን አንዩፍተራ ሚን ዱንላህ ይህ ቁርአን ከአላህ ውጪ ከሆነ አካል የተቀጠፈ ሊሆን አይገባውም። ወላኪን ተስዲቅ ለዚ በይነ የደይ ተመልከት እንግዲህ እዚህ ጋር ከበስተፊቱ ያሉ ቀደምት መለኮታዊ መጽሐፍቶችን የሚያረጋግጥና ወተፍሲል ልኪታብ ዲቴልድ ኤክስፕላኔሽን ኦፍ ዘ ፎርመር ስክሪፕቸርስ ነው የሚለው አየኸው በመጽሐፍቶች ውስጥ ያለውን የሚዘረዝር ነው ነው የሚለው ስለ ቀደምቶቹ ማለት ነው ላ ፊህ ሚን ረብ ልዓለሚን ከዓለማቱ ጌታ ከአላህ የተወረደ ለመሆኑ ምንም ጥርጥር የለውም ስለዚህ እነዛ ቀደምት መለኮታዊ መጽሐፍቶች እየተቃወምናቸው ሳይሆን ከአላህ ዘንድ መውረዳቸውን ለነቢያት መሰጠታቸውን በወቅቱ ለተላኩበት ማህበረሰብ መሪ መሆናቸውን ያለምንም ጥርጥር አምነናል። ዛሬ ግን ለዓለም ህዝብ አንተን ጨምሮ ቅዱስ ቁርአን መመሪያ ሆኖ ወርዷል። የመጨረሻው ኪዳን ቁርአን ነው። ሰው ሊመራ የሚገባው በዚህ የቅዱስ ቁርአን ህግ ነው። በአንተ ግን በእጅ የያዝከው መጽሐፍ ቅዱስ ውስጥ ግን የምንቃወመው ለምንድን ነው? አንድ የእርስ በርስ contradict contradiction አለበት፣ ይጋጫል እርስ በርሱ መጽሐፍ ቅዱስ። ከፈለክ ግልጽ የሆነ ማስረጃ እሰጥሃለሁ። እየተጋጨ ለምንድን ነው ማንቃወመው? ከዚህ አንጻር ልታይ ይገባል። ሁለተኛ ደግሞ ራሳቸው መጽሐፍ ቅዱሶች እርስ በርስ ይጋጫሉ። ታዲያ የቱን ነው የምንቀበለው? ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር በሺ ዘጠኝ መቶ ሀምሳ አራት አንድ መጽሐፍ ቅዱስ አሳተመ። የአማርኛ መጽሐፍ ቅዱስ በአስራ ዘጠኝ ሀምሳ አራት ይሄን ያዙት አመቱን ብቻ። ከዛስ በሺ ዘጠኝ መቶ ሰማኒያ ቀላል አማርኛ ትርጉም ብሎ ድጋሚ አሳተመ። እናንተ ናችሁ ያጋጫችሁት ይላል ጌታውን። ጥሩ እኛ ካጋጨ ነው እናንተ ደግሞ ታስማሙልናላችሁ። መኪና እንኳ ሲጋጭ ትራፊክ አይደል የሚጠራው? ስለዚህ እስኪ እንደ ትራፊክ ሆኑና ስራውን ስሩልን። በአስራ ዘጠኝ ሰማኒያ ደግሞ ቀላል አማርኛ ትርጉም ተዘጋጀ። ሁለተኛ ትርጉም ያዙልኝ። ከዛስ ሶስተኛው በሺ ዘጠኝ መቶ ዘጠና ሶስት በሺ ዘጠኝ መቶ ዘጠና ሶስት መደበኛ ትርጉም ተብሎ ተዘጋጀ። ሶስቱም የአማርኛ መጽሐፍ ቅዱስ ትርጉሞች ናቸው እንዳትረሱ። ሶስቱም የተዘጋጁት በኢትዮጵያ መጽሐፍ ቅዱስ ማህበር ነው። አሳታሚዎቹ ማለት ነው። ታዲያ በእነዚህ ሶስት Bible ላይ አንድ ጥቅስ ብቻ ነው የምነግረው ሰዓት እንዳላረዝም። ዘጸአት ስድስት ሀያ ላይ ሶስቱም ሲለያዩ ታገኛላችሁ። ኦሪት ዘጸአት ምዕራፍ ስድስት ቁጥር ሀያ ስለ ሙሴ አባት እና እናት የሚናገረው ምንድን ነው የሚለው የሺ ዘጠኝ መቶ ሀምሳ አራቱ ስለ ሙሴ ልደት ሲናገር አንበረምም ይላል። አንበረም ማለት የሙሴ አባት ነው። ዮኬብድ የተባለችውን ያጎቱን ልጅ አገባ ይላል። ዮኬብድ የተባለችውን ያጎቱን ልጅ አገባ፣ እርሷም አሮንንና ሙሴን ወለደች አለ። ሶ አሁን አንበረም ዮኬብድን ሲያገባት በዝምድና ምንድን ናቸው? እስቲ ከተከታተላችሁ ጻፉልኝ። በዝምድና ዮኬብድ የተባለችውን ያጎቱን ልጅ ያጎት ልጅ ነች እንዳትረሱ። አሁን በ1954 ለባሏ ያጎት ልጅ ሆና ነበር። በሺ ዘጠኝ መቶ ሰማንያ ቀላል አማርኛ ትርጉም ላይ ደግሞ ምን እንደሆነች ታውቃላችሁ? አንበረምም ዮኬብድ የተባለችውን የአባቱን እህት አገባ ይላል። የአባቱን እህት አገባ። የአባት እህት ደግሞ ምንድን ነው ትርጉሙ? አክስት ነው። ከአጎት ልጅ ወደ አክስት መጣች። ሺ ዘጠኝ መቶ ዘጠና ሶስቱ ላይ ደግሞ መደበኛ ትርጉሙ ላይ ደግሞ ምን ይላል? አንበረመም ዮኬብድ የተባለችውን ያጎቱን እናት አገባ ይላል። የአጎቱን እናት የአጎት እናት ምንድን ነው? የአያት እህት ማለት ነው። የአጎት እናት የአያት እህት። ተመልከቱ እንግዲህ ስለዚህ አሁን ዮኬብድ ምንድነች ለባሏ ለአንበረን ብንል በአምሳ አራቱ ያጎት ልጅ ነች በአስራ ዘጠኝ ሰማኒያ የአባቱ እህት ወይም አክስት ነች በአስራ ዘጠኝ ዘጠና ሶስት ደግሞ የአያቱ ያጎቱ እናት ወይም የአያቱ እህት ነች ማለት ነው ሶስቱም ተለያዩ እነዚህ አይተን ተንሽ ተደበረከት አንቃወም ይሄ ነው የአምላክ ቀል ብለን እንቀበል ከዚህ አንጻር ነው አንድ ግጭት የምንለው ሁለተኛ ደግሞ ውስጡ ማለት ነው። መሰረታዊ መልእክቱ ራሱ መሰረታዊ መልእክቱ የአምላክ ያልሆነ ነገር ስላለበት ነው። አንተ ራስ መቼም የአምላክ ነው ብለህ ታምንበታለ ብዬ ተስፋ አላረግም። ግን ያው የአንተን እምነት ከአንተ ነው መስማት የምፈልገው። ግን ውስጡ ያሉ አጠቃቀሞች፣ ውስጡ ያሉ ትምህርቶች ራሱ ከእግዚአብሔር ወይም ደግሞ ከፈጣሪ ተገኘ የሚያስብል ነገር ስለሌለበት ያንን ብንቃወም ምንድን ነው ችግሩ? ባይሆን እኛ መጽሐፍ ቅዱስ የምንቃወምበት ምክንያት ጠይቀህ አንተ ምላሽ ካለህ ምክንያት ልትሰጠን ይገባል። ስለዚህ እስቲ ደግሞ ካነጋገሩ ወይም ካጻጻፉ አንጻር የጌታ አይደለም ብለን ለምንቃወመው ደግሞ አንድ ምሳሌ ልስጥ። ለዚህ መሀልዬ መሀልዬ ዘሰለሞንን አነብላችኋለሁ። አንተ የፈጣሪ ቃል ነው ካልከኝ እስቲ ራስህ በማይክ ላይ ልስማህ። ከዛ በኋላ ለእናንተ ነው ማይኩ የሚለቀው። ምዕራፍ ሰባት መሀልዬ መሀልዬ ዘሰለሞን ምዕራፍ ሰባት ከቁጥር አንድ እስከ መጨረሻ ይሄን ነው ወይ የፈጣሪ ቃል እንድንለው የምትፈልገው ነው። እንዲህ ይላል፣ ተከታተሉኝ። ምዕራፍ ሰባት ከቁጥር አንድ እስከ መጨረሻ። አንቺ ሱላማጤስ ሆይ ተመለሽ ተመለሽ፣ እናይሽ ዘንድ ተመለሽ ተመለሽ። በሱላማጤስ ምን ታያላችሁ? እርሷ እንደ መሃናይም ዘፈን ናት። አንቺ የመኮን ልጅ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እንደ ተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽም በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጸጉር እንደ ሐምራ ሐራዊ ሐር ነው። ንጉሡ በሹሩባው ታስሯል። ወዳጄ ሆይ እንዴት የተዋብሽነሽ እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልሁ። ጡቶችሽ እንደ ወይን ዘለላ፣ የአፍንጫሽም ሽቶ እንደ እንኮይ ናቸው። ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተኙትን ከንፈር እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮች እንደር፣ ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውን ፍሬውን ሸርግጎ ሮማኑም አፍርቶ እንደሆነ እንይ። በዚያም ውዴን እሰጥሃለሁ። ትርንጎዎች መዓዛን ሰጡ፣ መልካሞች ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ። ውዴ ሆይ ሁሉን ላንተ ጠበቅኩልህ ይላል። እሺ ይሄን እንደ አምላክ ቀን ልቀበለው? ይሄ ነው ተውራት? ይሄ ነው እንጂል፣ ይሄ ነው ዘቡር ብዬ የምቀበለው። ሌላ ብዙ መናገር ይቻላል። እንግዲህ ከ Bible ነው ያነበብኩላችሁ። እኔ ይህንን ይዤ ብቃወም ጥፋቴ ምንድን ነው? በረከት mic free። okay thank you በጣም አመሰግናለሁ። ካጠፋው ደግሞ ይቅርታ ጠይቃለሁ። እንግዲህ ርሙ ጥያቄና መልስ ይፈቀዳል የሚል ሀሳብ ስላለኝ ነው። አቡ ሀይዳርም ደግሞ ፈቃደኛ የሆነ ስለመሰለኝ ነው። እንግዲህ ነው እኔ ለማወቅ ነው። መጽሐፍ ቅዱስ ሁሉን መርምሩ መልካሙን ያዙ ይላል። ከዛ ተነስቼ ነው ሁሉን መራ። አሁንም ጥያቄ አለኝ አቡ ሀይደር። በጥያቄ መሰረት የጠየቅኩት የእነ ሙሴን መጽሐፍ ለመቃወም አንተ ያዝከው መጽሐፍ አለው የሙሴ ነው የምትለው የምታሳየን መጽሐፍ አለ ወይ ነው። okay ይህን ያዝልኝ። ሁለተኛ ሌላም ጥያቄ አለኝ ሱረቱ አልኢምራን ሶስት አስራ ዘጠኝ ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አላ የተወደደ ሃይማኖት ኢስላም ብቻ ነው ይላል። okay okay፣ በጣም ይቅርታ እኔ የሚሰማ መስሎኝ ነበር። አሁን ይሰማል ይሰማል። አሁን okay፣ እግዚአብሔር ይባርካችሁ። ጠይቄ ነበረ የሙሴን መጽሐፍ ስትቃወም የሙሴ መጽሐፍ ነው የምትለው መጽሐፍ አለ ወይ በእጅህ ያለ በቃዋም የሚል ጥያቄ ነበር ጠይቄ ነበረ። እንግዲህ አቡሀይደር ያው እሱ explain ባል ሄደዋል። okay ሌላው ጥያቄ በሱረቱ አልኢምራን ሶስት አስራ ዘጠኝ ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ወደ ቁጥር ሀያ ደግሞ ስንወርድ ቢከራከሩህም ፊቴን ለአላህ ሰጠው የተከተሉኝንም ሰዎች እንደዚሁ ለአላህ ሰጡ በላቸው። ለእነዚያም መጽሐፉን ለተሰጡት ሰዎችና ለመሀይሞቹ ሰለማችሁን በላቸው። ቢሰልሙም በእርግጥ ተመሩ፣ እምቢ ቢሉም በአንተ ላይ ያለብህ ማድረስ ብቻ ነው ይላል። okay እዚህ ቦታ ላይ በአላህ ዘንድ ኢስላም ብቻ ከሆነ እውነተኛው ሃይማኖት አላህ ለሌሎች የሰጣቸው መጽሐፍ እንዳለ ይናገራል። ያኛው እምነት ምን ይባላል? ለምንስ ለነዛ ሰጣቸው? mic free። OK በረከት ጥሩ ነው። እኔ ከመጀመሪያው ጀምሬ ሰምቻለሁ። መጽሐፍ ቅዱስ ሁሉንም ፈትኑ መልካሙንም ያዙ ይላል ብለሃል። ጥሩ ነው። እስኪ በተግባርም ስሩበት። ግን ዛሬ ይሄ ጥቅስ እንዴት ሆኖ እንደሚሰራበት ታውቃለህ? ሁሉንም ቅዱ፣ edit አድርጋቸው አቅርቡ ሆኗል። እንዳልከው እንደ ጥቅሱ ከተሰራበት ምንም አይደለም፣ እንስማማለን። እና በዛ መሰረት ያው አሁን አንድ ጥያቄ ጠይቀህኛል። የቅድሙን የሙሴ መጽሐፍ አንተ explain ባደረከው መሰረት ብለሃል። እንግዲህ የቻልኩትን ያህል አብራራልህ ሞክሬያለሁ። መግባባት ብንችልም ባንችልም ሁለተኛ ደግሞ እኔ የነቢያትን መጽሐፍ አደለም ልቃወም መብቱም የሌለኝ ተራ ሰው ነኝ ብዬ ደግሜ ነገርኩ? ለምን እንደገና ስትቃወም ብለህ ለምን እንደምታቀርብብኝ አልገባኝም። እንግዲህ የቻልኩትን ያህል ቅድም ለማብራራት ሞክር ያለው አባታችን ያህ እንዳሉት አልመለስም ወደዛ ነጥብ። እንግዲህ መልሱን ለህሊና እንተወዋለን። አሁን ያነሳኸው ጥያቄ በምዕራፍ ሶስት ቁጥር አስራ ዘጠኝ ላይ ኢነ ዲነ ዒንደላሂ ልኢስላም አላህ ዘንድ ተቀባይነት ተወዳጅነት ያለው ሃይማኖት ኢስላም ብቻ ነው ይላል። እዛው ቀጥሎ ቁጥር ሀያ ላይ ደግሞ እነዚህኑ የመጽሐፉ ባለቤቶች አይሁዶች፣ ክርስቲያኖች፣ አረብ ጣዖታውያኖች ወደ ኢስላም ጥሪ እንድናደርግላቸው ነቢዩ መሐመድን አለይሂ ሰላቱ ወሰላም ያዝና ከተቀበሉ በእርግጥ ተመሩ ይላል። እምቢ ካሉ ግን በአንተ ላይ ያለው መልእክቱን ማድረስ ብቻ ነው ይላል። ታዲያ የእኔ ጥያቄ አልክ፣ አላህ ዘንድ ተቀባይነት ያለው መጽሐፍ ለተቀባይነት ያለው ሃይማኖት ኢስላም ብቻ ከሆነ ከዛ በፊት የነበሩ መጽሐፍቶች ስታዳ የሚል ነው። by the way የቀደምት መለኮታዊ መጽሐፍቶችም ኢስላምን ነው ያስተማሩት። ኢስላም ማለት የቅዱስ ቁርአን መለያ እምነት አይደለም። ኢስላም የነቢያት ሃይማኖት ነው። ኢስላም ነቢያቶች ሁሉ በህይወት ዘመናቸው የሰበኩት ቀደምት መለኮታዊ መጽሐፍት ያስተማሩት አምላካችን አላህ ከአደም ዘመን ጀምሮ ከሰው ልጆች ስራና እምነትን የሚቀበልበት ብቸኛው ዘ ኦንሊ ዲቫይን ሪሊጅን መለኮታዊ እምነት ነው። ይህ የኢስላም አስተምህሮ ይህ የኢስላም እምነት ከቅዱስ ቁርአን መውረድ ጀምሮ የመጣ አይደለም። ነቢያቶች ሁሉ ሙስሊሞች ናቸው። ለምሳሌ ኑህ አለይሂ ሰላምን እንየው። በምድር ላይ ለመጀመሪያ ጊዜ መልእክተኛ ሆኖ የተላከው ኖህ በሱረቱ ዩኑስ ምዕራፍ አስር ቁጥር ሰባ ሁለት ጌታችን አላህ እንዲህ ይላል ስለ እሱ ሲነግረን ምዕራፍ አስር ቁጥር ሰባ ሁለት ፈኢን ተወለይቱም እምቢ ብላችሁ ጀርባ ሰጥታችሁ ከሸሻችሁ ፈማ ሰአልቱኩም ሚን አጅሪን መልእክቱን በማድረሴ ደሞዝን አልጠየቅኳችሁም። ኢነ አጅሪየ ኢላ አላላህ የኔ ምንዳዬ አላህ ላይ ብቻ ነው፣ ደሞዜ ከሱ ነው። ወኡምርቱ አን አኩነ ሚነል ሙስሊሚን አያሆ አንድ አይ ሃቭ ቢን ኮማንደር ቱ ቢ ኦፍ ዘ ሙስሊምስ ቱ ቢ ኦፍ ዘ ሙስሊምስ ከሙስሊሞችም እንድሆን ታዝዣለሁ አለ so prophet ኖህ ሙስሊም ነው ማለት ነው ነቢዩላህ ኖህ ሙስሊም እንደሆነ በዚህ አንቀጽ መረዳት ይቻላል አባታችን ኢብራሂም የአላህ ሰላም በሱ ላይ ይሁን የአላህ ወዳጅ በመባል የሚጠራውም እንደዚሁ ሙስሊም ነው ሱረቱ አሊ ዕምራን ምዕራፍ ሶስት ቁጥር ስልሳ አራት ምዕራፍ ሶስት ስልሳ ሰባት ይቅርታ ምዕራፍ ሶስት ቁጥር ስልሳ ሰባት ላይ ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ ኢብራሂም ክርስቲያንም አልነበረም፣ አይሁዳዊም አልነበረም። ولكن كان حنيفا مسلما but he was one inclining toward truth Muslim submitting to Allah ማለት ነው። ለአላህ ታዛዥ የሆነ ሙስሊም ነበረ። ቀጥተኛ ጎዳና ላይ ያዘነበለ፣ ወደ ሀቅ ያዘነበለ ሙስሊም ነበረ። ولكن كان حنيفا مسلما وما كان من المشركين ከአጋሪዎች ከጣዖታውያኖችም አልነበረም ይላል። ዩሱፍን ተመልክተው የያዕቁብ ልጅ ዮሴፍ ብለህ የምጠራው ሙስሊም ነው። ሱረቱ ዩሱፍ በራሱ ስም በተሰየመው ሱራ ቁጥር አንድ መቶ አንድ ቁጥር አንድ መቶ አንድ ላይ ረቢ ቀድ አተይተኒ ሚነል ሙልክ ይላል። ምዕራፍ አስራ ሁለት ነው ጌታዬ ሆይ ከንግስና ብዙ ሰጥተኸኛል። ወአለምተኒ ሚን ታዕዊል ልአሓዲስ የህልምና የነገራቶችን ፍቺ አሳውቀኸኛል። ፋጢረ ሰማዋት ወልአርድ የሰማያትና የምድር ፈጣሪ የሆንከው ጌታዬ አላህ ሆይ አንተ ወልዬ ፊ ዱንያ ወልአኸራ በምድራዊ ህይወቴም ሆነ በመጨረሻው ዓለም ብቸኛው ዋቤ አንተ ነህ። ከዛ ምን አለ ግን ተወፈኔ ሙስሊማ በቃ የተፈለገው እዚህ ጋር ነው። እኔን ሙስሊም አድርገህ ግደለኝ። ምን ይላል እንግሊዝኛው ላይ እዚህ ጋር ካየኸው cause me to die Muslim ሙስሊም አድርገህ ግደለኝ ወአልሕቅኒ ቢሳሊሒን ከዛም ከመልካም ባሮችህ ጋር አጎራብተኝ አለ so ነቢዩላህ ዩሱፍም ሙስሊም እንደነበረ በዚህ መረዳት ይቻላል የኢሳ ተከታዮች ሐዋርያቶች ራሳቸው ሙስሊሞች ናቸው they are not Christians። የኢሳ ተከታዮች ሐዋርያት እንኳ ሙስሊሞች ነበሩ ይህም ጌታችን አላህ በሱረቱ አሊ ዕምራን የተናገረው ነው እንዲህ ይላል ሱረቱ አሊ ዕምራን ምዕራፍ ሶስት ቁጥር ሀምሳ ሁለት ላይ ቁጥር አምሳ ሁለት ፈለማ አሐሰ ዒሳ ሚንሁም ልኩፍር ዒሳም ከእነሱ ክህደት በተሰማው ጊዜ ቃለ መን አንሳሪ ኢለላህ ማን ነው ወደ አላህ ረዳት ሊሆነኝ የሚችል ቃለ ልሐዋርዩን ሐዋርያቶችም አሉ ነሕኑ አንሳሩላህ እኛ የአላህ ረዳቶች ነን የሃይማኖቱ የዲኑ ማለት ነው አመና ቢላህ በአላህ ብቸኛ ጌትነት አምነናል ወሽሀድ ቢአነና ሙስሊሙን አየህ ምን እንዳሉ እኛ ሙስሊሞች መሆናችንን መስክር ነው ያሉት። ዘአር ሙስሊም ሙስሊሞች ናቸው ማለት ነው። ቢአና ሙስሊሙን እኛ ሙስሊሞች ነን ብለዋል። ለአላህ እጅ የሰጡ ስለዚህ ሁሉም ነቢያቶች ሙስሊሞች ከሆኑ የወረደላቸው ቀደምት መለኮታዊ መጽሐፍትም ይህንኑ ነው የሚያስተምረው ማለት ነው። ይህንኑ እስልምና ያስተምራል እንጂ ሌላ አዲስ ሃይማኖት አላስተማረም። የመለኮታዊ መጽሐፍት እኮ ሜሴጃቸው፣ ሚሽናቸው፣ ግባቸውና ተልእኳቸው እኮ አንድ እኮ ነው። በረከት ነቢያት ቁጥራቸው ቢበዛም የላካቸው ጌታ ግን አንድ ስለሆነ የሚላከው መልእክትም አንድ ነው። ህግ ነው በየዘመናቱ የሚለያየው። ስርዓት ሊለያይ ይችላል። የሰው ሁኔታ ከሀገር ወደ ሀገር ከዘመን ወደ ዘመን ስለሚለያይ ስርዓቱ ሊለያይ ይችላል። ነገር ግን መሰረታዊ እምነት ላይ አንድ ናቸው። እሱም አንድ ጌታ በብቸኝነት ይመለክ፣ ከሱ ውጭ ያለ አምልኮ ጣዖት ነው። ጣዖትን ከማምለክ ራቁ። ሙስሊም ማለት ይሄ ነው ትርጉሙ። ለዚህ ነው ምዕራፍ አስራ ስድስት ቁጥር ሰላሳ ስድስት አስራ ስድስተኛው ምዕራፍ ቁጥር ሰላሳ ስድስት ላይ ወለቀድ በዓትና ፊ ሊኩሊ ኡመቲ ረሱላ በየህዝቡ ሁላ መልእክተኞችን ልከናል። አንዕቡዱላህ አላህን ብቻ ተገዙ፣ ወጅተኒቡ ጣዖት ጣዖታትን ከማምለክ ራቁ በማለት ሁሉም መልእክተኞች ይሄን ነው ያስተማሩት። ልዩነት የለም። የላካቸው ጌታ አንድ ነዋ፣ ሶስት አይደለም። ስለዚህ የሚሰጣቸውን መልእክት ስንት ነው? አንድ ብቻ ነው። በመሰረታዊ መልእክቱ በነቢያትና በመጽሐፍት መካከል ልዩነት የለም። ግን ይሄን ጌታ ሲያመልኩ በምን አይነት ስርዓት ሆነው ያመልካሉ ሲባልስ ስርዓቱ ይለያያል። ለምሳሌ ሶላትን ብንመለከት ባለፈው ነገር ያለው ስግደት ነቢያት ሁሉ ለጌታቸው የሚፈጽሙት የአምልኮ ስርዓት ነው። ሁሉም ነቢያት ለአምላካቸው ለአላህ ይሰግዳሉ። ያሰጋገዱ ሁኔታ ግን ሊለያይ ይችላል። ዛሬ እኛ በቀን አምስቴ እንደምንሰግደው የዛኔም አምስቴ ይሆናል ማለት አይደለም። የዘመኑን ሁኔታ የሚያውቀው ጌታችን አላህ ስርዓቱን እንደ ዘመኑ ሰጥቷቸዋል። ነገር ግን ሰላት ግን ዛሬ ዛሬ የድሮም ነቢያት ለጌታቸው ይሰግዳሉ። አላህ ጥንትም የነበረ ዛሬም ያለ ወደፊትም ያው ሆኖ የሚቀጥል ጌታ ስለሆነ ሁሌም ይመለካል። መላእክት እንኳ ይሰግዱለታል፣ አይደለም ሰዎች ይቅርና። ስለዚህ እስልምና ሲባል ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር አታያይዘው። እስልምና ሰብሚሽን ነው፣ ለአላህ እጅ መስጠት፣ ለአላህ መገዛት ማለት ስለሆነ ከአደም ጀምሮ የመጣ የነቢያት ሁሉ እምነት አድርገህ ውሰደው። በዚህ angle እንድትረዳ ነው የምፈልገው ወገኔ። mic free። ታንኪ ዩ አቡ ሀይደር clear ይሆንላል አሁን እሳቸውን መቃወሜ አይደለም I think መሰው እሳቸውን እንትን በማለት ቅር ያለው ይመስለኛል። ቅር ሰው ቅር እንዲሰኝ አልፈልግም። ጥያቄው more clear ይሁንና በደንብ መልሰው የጠየቅኩት ጥያቄ ቢከራከሩ ፊቴን ለአላህ ሰጠው፣ የተከተሉኝም ሰዎች እንደዚሁ ለአላ ሰጡ በላቸው። ለእነዚያም መጽሐፉን ለተሰጡት ሰዎችና ለመሀይሞቹ ሰለማችሁን በላቸው። መጽሐፉን ለተሰጡት ሰዎችና ለነማን? ለመሀይሞቹ ለሁለቱ የቀረበ ጥያቄ አለ። ሰለማችሁን ብለ ጠይቃቸው ይላል። እንግዲህ አሁን መጽሐፉን የሰጠው አላህ ከሆነ እነዚህ ሰዎች ደግሞ ሰለማችሁ ተብለው ከተጠየቁ እስልምና እነዚህ መጽሐፉን የተቀበሉት ሰዎች ቀደም ብለው የነበሩት ሰዎች ሙስሊሞች እንዴት ይሆናሉ? ፕላስ ደግሞ እንዴት ሰለማችሁ ተብለው እዚህ ቦታ ላይ ይጠየቃሉ። ገብቷል ሀሳቤ? OK mic ላንተ mic free በረከት ወገኔ መጽሐፍ ለተሰጣቸው ሰዎች ሰለ ገባችሁ ወይ ብሎ መጠየቅ ምንድን ነው ችግሩ? by the way አንድ ነገር እንድትረዳ እፈልጋለሁ። ቁርአን የመጽሐፉ ሰዎች ወይ መጽሐፍ የተሰጣቸው ብሎ የሚጠራቸው አይሁዶችንና ክርስቲያኖችን ነው። እነዛ መሀይም ብሎ የጠራቸው ደግሞ አረብ ጣዖታውያኖችን ነው። በወቅቱ ጣዖታትን ያመልኩ የነበሩትን ነው። ለእነዚህ ሰዎች ሰለማችሁ ወይ በላቸው አለ። እስልምናን እንዲቀበሉ እንዲሰልሙ ነው ግብዣ እኮ እያደረገላቸዋለሁ። ለምን እስልምና የነቢያት ሁሉ እምነት ነው ነው። እነሱ ግን ከቀጥተኛው መስመር ወጥተው የራሳቸውን ሃይማኖት ይኸው ፈልስፈው በራሳቸው መስመር እየተጓዙ ነው። አምላክ ያልሆነውን ነቢይ የሆነውን ዒሳ አምላክ ነው ብሎ በዚህ በኩል አይ ክርስቲያኖቹ ተከትለዋል። አይሁዳውያኖቹ ደግሞ ነቢይነቱን ጭራሽ አለመቀበል አወላለዱን ጥያቄ ምልክት ውስጥ ሁሉ ከተው የዝሙት ልጅ ነው እስከ ማለት ደርሰው በዝሙት ከሰውታል። ሶ ከቀጥተኛው ጎዳና ከነቢያት መጽሐፍትና እምነት ያፈነገጡ ህዝቦች ናቸው። ታዲያ ምንድን ነው እነዚህ ሰዎች የተጋበዙት? ሰልማችኋል ወይ? ለአላህ እጅ ሰጣችሁ ወይ ማለት ነው። መስለም ማለት ለአላህ እጅ ሰጣችሁ ወይ እስልምናን ተቀበላችሁ ወይ ነው የሚላቸው። ምንድን ነው ችግሩ? ወይስ አንተ የተረዳህበት ሌላ ወይ አለ? mic free። OK አቡ ሀይደር ይኸውልህ መጽሐፉን የሰጣቸው አካል አለ። መጽሐፉን ሲሰጣቸው ትክክለኛ የሆነ መጽሐፍ ሰጥቷቸዋል። ስለዚህ እነዚህ ሰዎች ደግሞ ሰለማችሁ አልሰለማችሁ ተብለው ከተጠየቁ አሁን አንድ ቦታ ላይ ችግር አለ ማለት ነው። ወይ ከሰጩ ወይም ከነሱ ጋር አሁን ያንን ግልጽ አድርገን እንድንሄድ ነው። አሁን መጽሐፉን አላ ለእነዚህ ሰዎች ከሰጣቸው ሙስሊምም በለው I mean እንትን ክርስቲያንም በለው አይሁድም በለው አላ የሰጣቸው መጽሐፍ የሚገኘው ከእነሱ ዘንድ ነው። ከእነሱ ዘንድ ከተገኘ ሰለማችሁን ብለህ ስትጠይቅ እንዴት ነው የምታየው? ማይክል አንተሽ Okay ችግሩ የት አለ ብለህ ጥያቄ እየጠየክ ነው። እስቲ አሁንም በገባኝ ልመልስ። ቅድሚያ መጽሐፉን የሰጠ አለ ብለሃል። አዎ አለ። እሱም ማን ነው? የዓለማት ፈጣሪ የሆነው ጌታ አላህ ነው። ተውራትንና ኢንጂልን ለሁለቱ ነቢያት ለሙሳና ለዒሳ የህይወት መመሪያ አድርጎ ሰጣቸው። የተሰጣቸውስ ማን ናቸው ካልክ ደግሞ እነዚህን ነቢያት እንከተላለን የሚሉት ያው እስራኤላውያኖች ናቸው ማለት ነው። ታዲያ ለእነዚህ ሰዎች ሰለማችሁ ወይ የሚላቸው ለምንድን ነው? ከነቢያት እምነት ስላፈነገጡ ነው። ከቀጥተኛው ጎዳና ስለወጡ ነው። ትክክለኛው የነቢያት መጽሐፍትና ትክክለኛው እምነት በእጃቸው የለም። original ቅርጹ መጽሐፉ ቅድም እንዳልኩ ጠፍቷል። ሶ ያንን ሊያብራራ የሚችለው ብቸኛው መለኮታዊ መጽሐፍ ቁርአን ስለነበረ አሁንም ቀደምት ነቢያት ወደ ነበሩበት ወደ እስልምና እንዲመጡ እንዲሰልሙ ግብዣ ተደረገላቸው። ይሄ ማለት ቀደምት ነቢያት የነበረውን ትክክለኛውን እውነታ ከነሱ ውስጥ ግን ለምድራዊ ጥቅም ብለው የሚሸሽጉትን የሚገልጽ መልእክተኛ መጣላቸዋ። በሱረቱ አልማኢዳ ምዕራፍ አምስት ቁጥር አስራ አምስት ምዕራፍ አምስት ቁጥር አስራ አምስት ያ አህለል ኪታቢ እናንተ የመጽሐፉ ሰዎች ሆይ ቀድ ጃአኩም ረሱሉና በእርግጥም መልእክተኛችን መጥቶላችኋል ዩበይኑ ለኩም ለእናንተም ያብራራ የሆነ ከሲረን ሚማ ኩንቱም ትኽፉን ከምትሸሽጉት ውስጥ ብዙውን የሚገልጽላችኋል ስለዚህ አሁን ወደ እስልምና ነው ማለት አዲስ ሃይማኖት ማለት አይደለም። ያ የነበረውን የነቢያትን እምነት የሚያብራራ የነበረውን ቀደምት መለኮታዊ መጽሐፍ ትክክለኛ ገጽታውን የሚገልጽላቸው እነሱ ካዘነበሉበት የጥመት ጎዳና የሚጠብቃቸውን እምነት እንዲቀበሉ አዟቸዋል ነው። በዚህ መንገድ ተረዳው። mic free። ኦኬ ታንኪዩ በጣም እንደማመሰግን አሁን ይውላ አቡ ሀይዳር በነዛ ለነዛ ሰዎች የተሰጠው ለአይሁድ ወይም ለክርስቲያን የተሰጠው ትክክለኛ ነው የሚል ድምዳሜ ላይ ደርሰናል። አሁን ጠፋ ለማለት ግን what's your evidence? እነዛ መጽሐፍቶች በአይሁድና በክርስቲያን እጅ የነበረው መጽሐፍ ጠፋ ብለ ለማለት evidence ምንድን ነው? ኤቪደንስን እንድትነግረን እንፈልጋለን። mic free። Okay ለአይሁድና ለክርስቲያን መጽሐፍ አልተሰጠም። please የመጽሐፉ ባለቤት ናቸው። መጽሐፉን እንመራበታለን ስላሉ ነው እንጂ መጽሐፉ የወረደው ለሁለቱ ነቢያት ነው፣ ለሙሳና ለዒሳ ለተከታዮቻቸው ነው። ይሄ የሃይማኖት ስያሜና sect ከዛ በኋላ የመጣ አስተሳሰብ ነው። መጽሐፉ original ቅርጹ ጠፍቷል ብዬ ሳስተምር መጽሐፉ ለመጥፋቱ ምንድን ነው evidence ብለኸኛል አይደለም? ይኸው መጽሐፉማ መጥፋቱ አንደኛ በራሱ Bible ኡ መጋጨቱ ነው። Bible ኡ አንዱ ከሌላው መለያየቱ ነው። በየጊዜው እየተሻሻለ በአንዱ የሌለ በአንዱ መጨመሩ ነው። ይሄ ነው አንደኛውና ግልጽ የሆነው evidence። መጽሐፍ ቅዱስ ውስጥ contradiction አለ ብዬ ያለው ለምሳሌ ግጭት ላሳየ፣ ልክ ሌሎችን ቅድም ስህተት ብዬ እንዳሳየው ግጭትን በቀጥታ ላሳየ። እንዲህ ይላል paste አድርጉለት ሁለተኛ ነገስት ምዕራፍ ስምንት ከቁጥር ሀያ አምስት እስከ ሀያ ስድስት ሁለተኛ ነገስት ምዕራፍ ስምንት ከሀያ አምስት እስከ ሀያ ስድስት በእስራኤል ንጉስ በአካብ ልጅ በኢዮራም በአስራ ሁለተኛው ዓመት የይሁዳ ንጉስ የኢዮራም ልጅ አካዚያስ ነገሰ ይላል። አሁን መጀመሪያ ቁጥር ሀያ አምስት ላይ ልጠይቀው ምን ይላል? በእስራኤል ንጉስ በአካብ ልጅ በኢዮራም በአስራ ሁለተኛው ዓመት የይሁዳ ንጉስ የኢዮራም ልጅ አካዚያስ ነገሰ ይላል። paste አድርጉት ወንድሞች፣ አንዴ ለማረጋገጥ እንዲመቸን። Second King ሁለተኛ ነገስት ሰከንድ ኪንግ ቻፕተር 8 ቨርስ 25 ምዕራፍ 8 ቁጥር 25 ካልሆነ ቆይ ተውት እኔ ራሴ paste አደረገዋለሁ እዚሁ ስላለኝ በቃ ሺ አሁን አንብበው ኢቅራ አሁን ወንድማችን ያስቀመጠልህ አንቀጽ 25 አምስት ነው the twelfth year of Joram በኢዮራም አስራ ሁለተኛው አመት ነው እንግዲህ ተመልከት በ በአስራ ሁለተኛው አመት the son of Ahab king of Israel የይሁዳ ንጉስ የኢዮራም ልጅ ማለት ነው። ያው የአሃብ ልጅ የተባለው የእስራኤል ንጉስ ዲዳሃዚያስ ዘሰን ኦፍ ጂሆራም ኪንግ ኦፍ ጁዳ ቢግን ቱ ሬይን። አሁን ምን ሆኗል? እዚህ ጋር በአስራ ሁለተኛው አመት ንግስና ጀመረ። ጥሩ እዛው ምዕራፍ ዘጠኝ ቁጥር ሀያ ዘጠኝ ላይ ደግሞ ምን ይላል? ተመልሶ በአስራ ሁለት የሚለውን ዘጠኝ ሀያ ዘጠኝ ላይ እዛው ሁለተኛ ነገስት ምዕራፍ ዘጠኝ ቁጥር ሀያ ዘጠኝ ላይ በአክአብም ልጅ በኢዮራም በአስራ አንደኛው አመት አካዚያስ በይሁዳ ላይ ነገሰ። ዘጠኝ ሀያ ዘጠኝ አያችሁት። ኢን ዘ ኢለቨን ዚር ኦፍ ጆራም ዘ ሰን ኦፍ አሃብ ቢገን አሃዚያ ቱ እና እዚህ ላይ ኢን ዘ ኦፍ ይር ኢን ዘ ኢለቨንዝ ኦፍ ጆራም በአስራ አንደኛው አመት በኢዮራም ነው የሚለው። የመጀመሪያው አስራ ሁለት ይላል፣ ይሄኛው አስራ አንድ ይላል። አንድ ይህን ግጭት ይልኝ እንመለስ። አሁንም ወደ ሁለተኛ ነገስት ቁጥር ሀያ አምስት ነው አይደል paste ያረከው ምዕራፍ ስምንት ቁጥር ሀያ ስድስት ደግሞ paste አድርገው። ሲነግስ እድሜው ስንት ነበር? ሲነግስ እድሜው ስንት ነበር? ምዕራፍ ስምንት ቁጥር ሀያ ስድስት ምን ይላል እዚህ ጋር? መንገስ በጀመረ ጊዜ አካዚያስ የሀያ ሁለት ዓመት ጎልማሳ ነበር። በኢየሩሳሌምም አንድ አመት ነገሰ። እናቱም ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች ይላል። አሁን መንገስ ሲጀምር እድሜው ስንት ነበር ይላል? ትዌንቲ ዩርስ ኦልድ ቱ ኤንድ ትዌንቲ ማለት ነው። እዚህ ላይ ሀያ ሁለት አመት ማለት ነው። ሀያ ሁለት አመት ጥሩ። ሁለተኛ ዜና ሀያ አይደለም and twenty እኮ ነው የሚለው። two and twenty አይደል የሚለው ሀያ ሁለት ነው እና ሀያ ሁለት አመቱ ነበር። ጥሩ ያው በኒው ኢንተርናሽናል ቨርዥንም ወስት ትዌንቲ ቱ እርስ አለ። ታዲያ እዚህ ጋር ሀያ ሁለት መንገስ ጀመረ ካለ ወደ ሁለተኛ ዜና ሀያ ሁለት እንሂድ። Second Chronicle ሁለተኛ ዜና ምዕራፍ ሀያ ሁለት ቁጥር አንድ እስከ ሁለት በሁለተኛ ዜና ምዕራፍ ሀያ ሁለት ከቁጥር አንድ እስከ ሁለት በኢየሩሳሌም የነበሩትም ታናሹን ልጁን አካዚያስን በእርሱ ፋንታ ነገሱት። የመጣባቸው የአረብና የአሊማዞን የሽፍቶች ጭፍራ የእርሱን ታላቆች ገለዋቸው ነበርና የይሁዳ ንጉሥ የኢዮራም ልጅ አካዚያስ ነገሰ። መንገስም በጀመረ ጊዜ አካዚያስ እድሜው ስንት ነበር? አርባ ሁለት አርባ ሁለት አመት ነበረ ይላል። አገኛችሁት። ሰከንድ ክሮኒክል ሁለተኛ ዜና ከነገስት ቀጥሎ ያለው ራሱ ማለት ነው። ሁለተኛ ዜና ምዕራፍ ሀያ ሁለት ቁጥር አንድ እስከ ሁለት እና ኢቅራ አላገኛችሁትም? ከዛው ከነገስት ቀጥሎ ያለው እሺ፣ ፋክቶርድ አግኝቶታል። ያው ሁለተኛ ዜና ምዕራፍ ሀያ አንድ እሺ፣ ቁጥር ሁለት ቁጥር አንድም ብለሃል። ቁጥር ሁለትንም paste አድርገው አዎ ፎርቲ ኤንድ ቱ ይርስ ኦልድ ወዘ ሐዚያ አየኸው forty and two አርባ ሁለት አመቱ ነበር። የመጀመሪያው ሀያ ሁለት አመቱ ነው መንገስ ሲጀምር ይላል። ይሄ አርባ ሁለት so ይሄ contradiction ምን ያሳየናል? የመጽሐፍ ቅዱስ original ቅርጹ መጥፋቱን ያሳየናል። ሁለተኛውስ ምክንያታችን ይሄ ከባይበል አንጻር ነው። ቅዱስ ቁርአን ራሱ ቀደምት መለኮታዊ መጽሐፍቶች በአይሁዶች እጅ እንደተበረዙ ራሱ ጌታችን አላህ ነግሮናል። ምን ይለናል ጌታችን አላህ በሱረቱል በቀራ ምዕራፍ ሁለት ቁጥር ሰባ ዘጠኝ ምዕራፍ ሁለት ቁጥር ሰባ ዘጠኝ ላይ ሱረቱል በቀራ ፈወይሉን ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲህም ለእነዚያ መጽሐፉን በእጆቻቸው ለሚጽፉ ሰዎች ወየውላቸው። ثم يقولون هذا من عند الله ከዛም ይህ ከአላህ ዘንድ የመጣ ነው ለሚሉ ليشتروا به ثمنا قليلا በእርሱም ጥቂትን ዋጋ ሊገዙበት ሊለውጡበት فويل لهم مما كتبت أيديهم وويل لهم مما يكسبون ከሚሰሩት ስራና ከሚያፈሩት ኃጢአት ወየውላቸው በማለት የእጃቸውን ስራ የአላህ ቃል እያሉ ወደ ፈጣሪ እንደሚያስጠጉ ይነግረናል። ስለዚህ original ቅርጹ ጠፋ የምንለው ከዚህ አንጻር ነው። በአንተ በኩል ደግሞ አልጠፋም፣ የ Bible original ቅርጽ ዛሬም አለ ምትል ከሆነ ይሄው ብለህ አሳየን፣ ይሄው ብለህ አሳየን። ከዛ የእኛን ጥያቄ ደግሞ ታስተናግዳለህ ማለት ነው። mic free። okay thank you አቡሃይደር። look my question ጠፋ ብለሃል። የጠፋው መቼ ነው? ለመጥፋቱ what's your evidence ነው እንጂ አሁን በእጃችሁ ያለ ያለው ተጋጨ የሚለው መልስ ሊሆን አይችልም። ጠፍቷል ብለሃል። በመጀመሪያ ለአዳም ማን ነው ለሙሴና ለኢየሱስ መጠው ትክክለኛ ነው ብለሃል። ትክክለኛ ከሆነ እንደገና ደግሞ ጠፋ ካልክ መቼ ጠፋ? እንዴት ጠፋ? ኤቪደንስ ምንድን ነው? አሁን እሺ ከእኛ ጋር ያለው መጽሐፍ ተጋጨ በለው። okay እሺ ይጋጭ፣ አንተ ደስ ይበልህ። ግን ያን የመጀመሪያ original ኡ የት አለ? ይህን original አይደለም ካልክ original ኡ የት አለ? እንዴት ጠፋ? ማን ወሰደው? እንደገና ደግሞ ሁለተኛው አንተ ራስህ ከተናገርከው ቃል አላህ የሰጠ okay ማን ነው አወረደኝ? ሰው ይቅርታ። አላህ የሰጠው ቃል አይሁዶች እንደቀላቀሉት አድርገህ ተናግረሃል። አላህ ቃሉን አልጠበቀም ማለት ነው። ወርዛሚ እስኪ እነዚህንም አብረህ መልስልኝ። ኦኬ ታንኪ ማይክ ፍሬ okay በረከት፣ እኔ ፍርድ ቤት እንኳ ራሱ ቆሜ እንደዚህ እኮ የምጠየቅ አይመስለኝም። መቼ ነው የጠፋው? በማን ነው የጠፋው? እንዴ እንዴት ነው ግን? <laughs> ይገርማል እኮ እንደው <laughs> አላህ ቃሉን አልጠበቀም ወይ እያለኝ ነው። ጌታችን አላህ ተውራትና ኢንጂልን ለመጠበቅ ቃል ኪዳን አልገባም። ቅዱስ ቁርአንን እንዳወረደው እስከ ትንሣኤ ቀን ድረስ ሊጠብቀው ቃል ገባለት እንጂ ቀደምት መለኮታዊ መጽሐፍትን እስከ ትንሣኤ ቀን ድረስ ሳይበረዙ ሳይደለዙ በኦሪጂናል ቅርጻቸው እጠብቃቸዋለሁ ብሎ ቀድሞውኑ ቃል መሽገባ እንደውም ለምሳሌ ተውራትን ሲያወርድ እንዲጠብቁ የተደረጉት ራሳቸው ነቢያትና ተከታዮቻቸው ናቸው። በሱረቱል ማኢዳ ምዕራፍ አምስት ቁጥር አርባ አራት ቁጥር አርባ አራት ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር ይላል። እኛ ተውራትን በውስጧ መምሪያና ብርሃን አደረገን አወረድናት። የሕኩሙ ቢሃ ነቢዩን በእሷም ነቢያቶቹ ይፈርዱ ዘንድ አለዚነ አስለሙ እነዚያ ትእዛዝን የተቀበሉ የእስራኤል ነቢያት ማለት ነው። በነማ ላይ ነው የሚፈርዱት? ሊለዚነ ሃዱ والربانيون ለእነዚያም ይሁዳውያንና የሃይማኖቱ አዋቂ በሆኑት ላይ ወላ አሕባር እንዲሁም ሊቃውንቶቹ ቢመስተሕዙ ሚን ኪታብላህ የአላህን መጽሐፍ እንዲጠብቁ በተደረጉት ነው የሚለው they were entrusted እነሱ ናቸው እንዲጠብቁ የተደረጉት እንዲጠብቁ በተደረጉት وكانوا عليه شهداء በእሱም ላይ ምስክር በሆኑት እንዲፈርዱ አወረድ ነው አለ so የመጠበቁን ሀላፍትና ለእነሱ ሰጠ እንጂ እኔ ጠብቀዋለሁ አላለም እኔ ጠብቀዋለሁ አላለም። ዘዳግም አራት ሁለት አንብበኸዋል። በረከት የአምላካችሁን የእግዚአብሔርን ቃል ጠብቁ፣ አንዳችም አትጨምሩ፣ አትቀንሱ ነው የሚለው። እጠብቀዋለሁ አላላቸውም። ጠብቁ ራስን እንድትጠብቅ የተፈለገው እኔ ጠብቀዋለሁ አላለም። ቁርአንን ግን ሲያወርደው ጌታችን አላህ አስራ አምስተኛው ሱራ سورة الحجر ቁጥር ዘጠኝ ምዕራፍ አስራ አምስት ቁጥር ዘጠኝ ላይ ምን ይላል? ኢና ናሕኑ ነዘልነ ዚክረ እኛም ቁርአኑን እኛው አውርደነዋል። وإنا له لحافظون will be its guardian እኛው ለእርሱ ጠባቂዎቹ ነን። በቃ ተዘጋ። እኛው ለእርሱ ጠባቂዎቹ ነን ይላል። ስለዚህ አላህ ቃሉን አልጠበቀም ወይ ስትል ልክ መጀመሪያ ቃል ኪዳን የገባ አድርገህ ለምንድን ነው የምታቀርበው? ሁለተኛ መጽሐፍ ቅዱስ መቼ ተበረዘ ላልከው ከቅዱስ ቁርአን መውረድ በፊት ከቅዱስ ቁርአን መምጣት በፊት ኦሬዲ ተበርዘዋል ነው። በነማን ብለህ ደግሞ ጠየቀኝ። አይሁዶች ብዬ ጠየቅኩ፣ ነገርኩ። አንተ ልክ ራስህ አልክ አልከኝ። ቅድም ቁርአን ጠቀስኩልህ እኮ አይሁዶች ተጨማሪ ከፈለክ ሱረቱል ማኢዳ ቁጥር አርባ አንድ አንብባት። سورة المائدة مأرافة مست كتر أربع أنت يا أيها الرسول أنتني ملك تنياهوي لا يحزنك الذين يسارعون في الكفر إن زيا ودك هدة متشاكل سوتش عاصزموه من الذين قالوا آمنا بأفواههم ولم تؤمن قلوبهم بملاسات شو أمننا البلو لبات شو يلمن المنافق أنوش أن عاصزموه ومن الذين هادوا كالنزام يهودا ويانوش كهونوتي التملكة سلنسوس يا سمعون ሊልከዚብ ውሸትን አዳማጮች አሉ። ሰማዑነ ሊቀውሚን አኸሪን ለም ያዕቱክ ወደ አንተ ላልመጡ ሌሎች ህዝቦች ውሸትን አዳማጭ ናቸው፣ ጋሬጣ ይሆናሉ። ከዛስ يحرفون الكلم من بعد مواضعه ቃላትን ከስፍራዎቹ ይበርዛሉ፣ ይለውጡታል አለ። እነሱ ማለት እንዲህ አይነት ናቸው። አየኸው they distort words beyond their እያለ ነው። ከቦታው ነው የሚለውጡት። ቃላት የሚበርዙት እነሱ ናቸው። ስለዚህ በዚህ መልክ ነው የምንረዳው። ተውራት ተበርዟል፣ ጠፍቷል ካልክ ያልተበረዘው ያልጠፋው አንተ ዘንድ አለህ ወይ ነው ያልከኝ፣ እኔ ዘንድ ያለው message ኡ ነው መልእክቱ አዋለኝ። ያም በቅዱስ ቁርአን ውስጥ ተነግሯል ነው መልእክቱ በቅዱስ ቁርአን ውስጥ ተቀምጧል ነው። የተውራት መልእክት ምን እንደነበር፣ ለማን እንደተሰጠ፣ በውስጡ ምን እንዳካተተ፣ እንጂል ምን እንደነበር፣ ለማን እንደተሰጠ፣ በውስጡ ምን እንዳካተተ፣ ዘቡር ምን እንደነበር፣ ለማን እንደተሰጠ፣ ምን እንዳካተተ ቅድም ሱራ ዩኑስ ቁጥር ሰላሳ ሰባት አልጠቀስኩልህም? ቅዱስ ቁርአን ያብራራል ስለ ቀደምት ብዬ። ስለዚህ መሰረታዊ መልእክታቸው ጌታ አላህ በቅዱስ ቁርአን ውስጥ አስቀምጦልኛል። ያንን ከፈለክ ልነግርህ እችላለሁ። no no እኔ የምፈልገው ራሱ የወረደውን ነው የምትለኝ ከሆነ ከሆነ ከአቅሜ በላይ ነው እየጠየከኝ ያለኸው ማለት ነው። ይሄንን እንግዲህ አላህ በልብህ ይመልስልህ ከማለት ውጪ ሌላ ምንም ልልህ አልችልም። ና mic free okay thank you አቡ ሀይደር በጣም አመሰግናለሁ ስለነበረን ጊዜ፣ በዚሁም ስላላችሁት ሰዎች እግዚአብሔርን አመሰግናለሁ። መልካሙን ያዙ፣ መልካም ያልሆነውን ደግሞ ተዉት። ዋይደር በጣም አመሰግናለሁ። እንግዲህ ጥያቄ ነው። አንተ ደግሞ የመሰለን ወይም ደግሞ የመሰለኝ ጠይቅ ያለው ግን አንድ ነገር ብናገር ደስ ይለኛል። አቡ ሀይደር መጽሐፍ ቅዱስ ላይ ኮት ስታደርግ ለምሳሌ ከተናገርካቸው አንዳንድ ነገሮች ብናገር ደስ ይለኛል። እንደ እግዚአብሔር ቃል ሙሴ ሲሞት እንደ እግዚአብሔር ቃል ብሎ ሲል እግዚአብሔር እንደሚሞት አስቀድሞ የተነገረ ነገር ስላለ ነው። ይህንን አያይዘ እንድታስተውለው ፈልጌ ነው። እንደገና ቃሉን ጠብቁት ሲል ዘበኛ ሁኑ ማለት ሳይሆን በቃሉ ሰዎች እንዲኖሩ ለማሳየት ነው። ሌላ ደግሞ በቀደም ከተናገርከው ውስጥ በቀደም ከተናገርከው ውስጥ ስለ እግዚአብሔር ለነቢያት ለባሪያዎቹ ሳይናገር አያደርግም ስለሚለው ቃል ትንሽ እንድታስተውሎ የፈለግኩት ነገር አለ። እግዚአብሔር አንድን ነገር ከማድረጉ በፊት በባሪያዎቹ በኩል ይናገራል ማለት ነው እንጂ ልክ ተመካክሮ እንዲህ እንዲህ ማለት አይደለም። እና እነዚህ እነዚህን at least ረጋ ብለህ መጽሐፍ ቅዱስንም አስተውለህ እንድታጠና እፈልጋለሁ። እግዚአብሔር ይባርካችሁ። mic free። ሰላም አሌይኩም። okay በረከት፣ ለምክርህ አመሰግናለሁ። ግን እስኪ አንዴ ካለህ ከሮሙ ሳትወጣ ለምሳሌ የመጀመሪያውን ዘዳግም ሰላሳ አራት እንደ እግዚአብሔር ቃል ሞተ የሚለው ማን የጻፈው ብዬ እኮ ነው ቅድም የጠየቅኩ። እስኪ ልትመልስልኝ ትችላለህ ፈቃደኛ ከሆንክ? ኦሪትን የጻፈው ሙሴ ነው ትላላችሁ። ይሄንን የጻፈው ማን ነው ነው አሁን የኔ ጥያቄ። የእግዚአብሔር ባሪያ ሙሴ ሞተ ይላል። ማን ጻፈው? እስኪ እጅ አውጣና መልስልኝ። ሙሴ ሞተ ብሎ የጻፈው ማን ነው ነው ያልኩህ እኔ። mic free። okay ጥሩ ጥያቄ ነው። በመጀመሪያ ትንሽ ስለ ሙሴ ብናገር ደስ ይለኛል። ሙሴ እስራኤል ከግብጽ ሲወጡ ነው ከዘፍጥረት ከመጀመሪያው ጀምሮ የጻፈ። ሰው ሲፈጠር አልነበረም። በአዳም ስለነ ሳይል እያንዳንዱን የዘር ሀረግ እንኳን ሳይሳሳት እያንዳንዱን በቅደም ተከተል የጻፈ ሰው ነው ሙሴ ማለት። አብርሃም በነበረበት ዘመን ያልነበረ ያዕቆብ በሙሉ በዛን ዘመን የነበሩ ሰዎች በነበሩበት ዘመን ያልነበረ ግን የእያንዳንዱን የትውልድ ሀረግ እንኳን አንዲት ሳያዛንፍ የጻፈ ሰው ነው። ማን ነው የጻፈው ብሎ ለመጠየቅ ይህ በቂ መልስ ነው። ሙሴ በነበረበት ዘመን አብርሃም አልነበረም። ስለ አብርሃም የዘር ሐረግ፣ ስለ እስማኤል የዘር ሐረግ፣ ስለ እያንዳንዱ የዘር ሐረግ ሳያዛንፍ የጻፈ ሰው ነው። ኬማይክ ፍሪ እባክህ በረከት አንድ የተረዳኝ እኔ ሙሴ ከመኖሩ በፊት ስለነበሩ ክስተታቶች ስለ አዳም፣ ስለ አብርሃም፣ ስለ ያዕቆብ ማን ጻፈ አይደለም ያልኩህ ዘዳግም ሰላሳ አራት አምስት ላይ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል ሞተ ይላል። ይህንን የጻፈው ማን ነው ያልኩ፣ አንዴ ወይ ሙሴ ነው በለኝ፣ ወይ የምትመልሰው መልስልኝ። ስለ ሙሴ ሞት የሚናገረውን ክፍል ዘዳግም ሰላሳ አራት አምስትን ማን ጻፈው ነው? mic free። okay አቡ ሀይደር I think ጥሩ ነገር የነገርኩ መሰለኝ ሙሴ የነበረበት ዘመንና የመጀመሪያውን ዓለም እንዴት እንደተፈጠረ እያንዳንዱን detail እንዴት እንዳመጣው የዘር ሀረግ አሁን ለምሳሌ ስለ እስማኤል እንኳን ላጥና ብትል ዞር ብለህ የምትመጣ ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የምታገኘው። ሌላ ምንም source የለም። ከመጽሐፍ ቅዱስ ውጭ ሌላ የለም። ይህንን ሁሉ የጻፈ ሰው ነው። እንዲሁ ታላቅነቱ መናገር ፈልጌ ነው። እግዚአብሔር ምን ያክል መገለጥ እንደሰጠው ባልነበረበት ዘመን የትውልድን ታሪክ ሳያጣምም የስፍራን ሁሉ ሳያጣምም ትውልድ የት የት ይኖር እንደነበረ በግልጽ ያስቀመጠ ታላቅ የእግዚአብሔር ሰው ነው። በተለይ በእኛ ዘመን እንደዚህ የሚተች አይነት ቀላል ሰው አለ። just ታላቅነቱን ክብደቱን እንድታየው እፈልጋለሁ። okay ስለ ሙሴ ማን ጻፈ ነው ያልከኝ። ስለ ሙሴ ሞት ማን የጻፈው ነው ያልከኝ አይደል? መጽሐፍ ቅዱሳችን የሚቀጥል generation አለው። የሚቀጥለው generation leader የነበረው ኢያሱ ነው። እያሱ ደግሞ ከሙሴ ጀምሮ ያለውን ቀጥሎ ጻፈው። ግልጽ ነው። okay mic free። አዎ በጣም ጥሩ። ይሄንን ነው አሁን የፈለግኩት። አንደኛ አሁን ሙሴ ያለመጻፉን አረጋግጠህልኛል። simple question ላንተ የምጠይቅህ እያሱ ለመሆኑ ምን ማረጋገጫ አለ? እያሱ ለመሆኑ ምን የምትሰጠው ማረጋገጫ አለ? ጸሐፊው እያሱ ለመሆኑ mic free። ጥሩ ጥያቄ ነው አቡ አይደር፣ በጣም ነው የማመሰግን። የሙሴን ስፍራ ቀጥሎ የያዘው እያሱ ነው። ሙሴ ቦታ ሙሴ ጋር ሳይለያይ የሙሴ አገልጋይ ሆኖ ከሙሴ ጋር የነበረውን ነገር ሁሉ የሚያደርግ የነበረ ተከታይ ሆኖ ሲያገለግል የነበረ እሱ ነው። ስለዚህ እሱ ለመጽሐፉ ምንም እንትን የሚለን ነገር የለም። አሁን ይልቅ የጠየቅኩን ጥያቄ እንደገና እንድመለስ እያደረከኝ ነው። እንደገና እንድመለስ እያደረክኝ ነው። የሙሴን መጽሐፍ አንተ የምታምን ከሆነ የሙሴ መጽሐፍ የት አለ? ሙሴን መጽሐፍ አንተ የምታምነው ከሆነ የሙሴ መጽሐፍ የት አለ? mic free። okay በረከት፣ ከእኔ ጥያቄ ሽሽት ከሆነ ምንም ችግር የለም አቆመዋለሁ። እኔ እኮ ያልኩህ ማን ነው ይሄንን የጻፈው ማስረጃ አምጣ ነው ያልኩህ። በሙሴ መጽሐፍ የምታምን ከሆነ አልክ እንጂ እንዳንተ እኮ አነጋገር ታሪክ ሳይዘነፍ ላልከው ከዘፍጥረት ጀምሮ ራሱ ግጭት ራሱ ላሳየህ እችላለሁ። የተዛነፈ ታሪክ አውጥቼ ላሳየህ እችል ነበር። ነገር ግን ቀጥታ ጥያቄ ነበረ የጠየቅኩህ። አንድ ሙሴ እንዳልጻፈው ወደድክም ጠላህም አመንክ። ሁለተኛ ደግሞ ጸሐፊው ማን ነው ስትባል እያሱ አልክ። ለምን ምን ማረጋገጫ ይዘ ስትባል ከሙሴ በኋላ ቦታውን ይዞ እስራኤልን ሲመራ የነበረው እያሱ ስለሆነ ይምራ እያሱ ይምራ። ነገር ግን የኦሪትን የመጨረሻ ክፍል እሱ ለመጽሐፉ ምንም ማረጋገጫ የለህም። እንደውም ጥቅሱ የሚለው በኢያሱ ዘመን ሳይሆን ረጅም ዘመን ቆይቶ የተጻፈ ጽሑፍ መሆኑን ያሳያል። ለዚህ ማረጋገጫው ዘዳግም ሰላሳ አራት ቁጥር ስድስት ላይ ያለውን እዩት ምን ይላል? ከቁጥር አምስት የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞአብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞአብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ መቃብሩን ማንም አላወቀም። እዚህ ጋር ነው ቁም ነገሩ። እስከ ዛሬ ድረስ አንቱ ዚስ ደይ። ምን ማለት ነው? እስከ ዛሬ ድረስ ማለት የዚህ ተናጋሪና በሙሴ ሞት መካከል ምን ያህል ርቀት እንዳለ gap ኡን አየ ያሳያል። ኢያሱማ ማለት በወቅቱ የነበረ ወጣት አገልጋይ ነው ከሙሴ ጋር። ጥቅሱ ግን የሚለው እስከ ዛሬ ድረስ መቃብሩ የት እንደሆነ ማንም አላወቀም። እስከ ዛሬ ከመቼ ጀምሮ ከተቀበረበት ጊዜ አንስቶ እስከ ዛሬ ድረስ በዚህ ጋፕ መካከል የዚህ ጸሐፊ ረጅም ዘመን ዘግይቶ የመጣ እንጂ በወቅቱ የነበረ መሆኑን አያሳይም። እስከ ዛሬ ድረስ ብሎም አይገልጸውም ነበር። አንተ ግን እያሱ ነው ስትል without evidence ነው የምታወራው። ሁለተኛ በሙሴ መጽሐፍ የምታምን ከሆነ አልከኝ። እንዳምንማ ከፈለክ ግጭቶቹን አስታርቃቸዋ። ቅድም እኮ ብዙ ግጭት ያለው ላይ የእርስ በርስ contradiction አሳይሃለሁ። እነዛን ነገሮች ማለት ነው የምታስወግዳቸው ከሆነ አምንልሃለሁ አንድ በአንድ እስቲ ልክ ሁሌ room አችን ገብተ አንተም እንደምጠይቀው አንድ ቀን እስኪ ለመጠየቅ ፍቃደኛ ሁንና ና እስኪ ዛሬ የእናንተ ተራ ይሁንና ሙስሊሞች ጠይቁን በል እንጠይቀሃለን። በዚህ ዛኔ መልስልን፣ የምታውቀውን አካፍለን። ስለዚህ የጠቀስከው ጥቅስ እያሱ ነው የሚለው without evidence ነው። የሚገርምህ መጽሐፈ እያሱን ራሱ መጨረሻው ላይ ራሱ አልጻፈውም ራሱ እያሱ። እሱንስ ማን የቀጠለው? እያሱ ሀያ አራት ላይ ደግሞ እንደዛ አይነት <laughs> እጣ ቀረበው። ምን ይላል መሰላችሁ? መጽሐፈ እያሱ ምዕራፍ ሀያ አራት ቁጥር ሀያ ስምንት ላይ ሀያ ዘጠኝ መጽሐፈ ኢያሱ ምዕራፍ ሀያ አራት ቁጥር ሀያ ዘጠኝ እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የኔዌ ልጅ ኢያሱ እድሜው መቶ አስር አመት ሲሆነው ሞተ ይላል። <laughs> እድሜው መቶ አስር ሲሆነው ሞተ። ቁጥር ሀያ ዘጠኝ ቁጥኝ ላይ እሱም ሞተ ይላል። ይሄንንስ ቀጣዩን የጻፈው ልትለኝ ነው? ማን ተተካ ከኢያሱ በኋላ? አደራ ሳምሶን ነው እንዳትለኝ። እንግዲህ የተተካው እዛ ጋም ሞተ እያለ ነው። ስለዚህ እንድትረዳ የምፈልገው እያሱ ነው ዘዳግም ሰላሳ አራት ላይ ያለውን የጻፈው ስትል መረጃ አልባ ሁነህ ነው። እንደገና አነጋገሩ ከረጅም ዘመን በኋላ የተጻፈ መሆኑን አመላካች ነው እና በሙሴ መጽሐፍ የምታምን ከሆነ ላልከኝ እንዳንልህ የምትፈልግ ከሆነ ጥያቄዎች አሉኝ። እንዳላምን የሚከለክሉ አቀርብልሃለሁ። አንድ ቀን ተዘጋጅተህና ከፈለክ ደግሞ እንደውም የቤት ስራ አድርጌ ልስጥህ። ፊት ለፊት ከምጠይቅህ ገና ካሁኑ ጥያቄዎቹን ሰጠሃለሁ። ሂደህ ተዘጋጅተህበት ናና መልስልን። ተዘጋጅተህ ከመጣ በኋላ ይሄ ነው የሚሻለው። አንተ የቻልከውን ያህል ይኸው ፊት ለፊት ትጠይቀናለህ። የምናውቀውን ያክል እናካፍልሃለን። ምንም ማድረግ አይቻልም። እንግዲህ አላህ ሂዳያ ይስጥህ። mic free okay thank you እንግዲህ አዋደር በጣም ነው የማመሰግን ስለ ውይይታችን። እኔም ድክምክም እያለኝ ነው። well እኔ እንትን እምልህ ሙሴ ከሙሴ ጋር እግዚአብሔር ነበረ። እግዚአብሔር የሙሴ አምላክ ነው። ምንም ምንም ያውቀው እውነት ነው። ግን አሁን አንተ እኔ አሁን ቁርአን ላይ እያየሁት የመጣሁትኝ ጀስት ኮሽን የሆነብኝ ነገር ነው ገባ ኮንሽን የሆነብኝን ነገር እጠይቃለሁ። ስጠይቅ ለምሳሌ እንዲህ ሲሏችሁ እንዲበሉ፣ እንደዛ ሲሏችሁ እንዲበሉ ይላል እንጂ አሁን የሙሴን መጽሐፍ እናምናለን ሲባል የሌለን ወይም ያልተቀበልከውን ነገር እንዴት ነው ማምነው የሚል አይነት ጥያቄ መጣብኛል። ያን ያን ነው ቁርአን ላይ ጥያቄ አመጣብኝ። ናገረው። ለምሳሌ እንዲህ ሲሏችሁ እንዲበሉ ይላል። እንዲበሉ የሚል just defend የሆነ ነገር ነው የሆነብኝ ያን ያነ እንድጠይቅ አድርጎኛል እና መጠየቄ ደግሞ መልካም ነው ብዬ አስባለሁ። ስጠይቅ ደግሞ መልስ ይኖራል። አመሰግናለሁ። okay mic free። ትንሽ ልስማና እወጣለሁ። በጣም ደክሞኛል። ተባረኩ። እግዚአብሔር አምላክ ይባርካችሁ። ያዌ የአብርሃም አምላክ ይባርካችሁ። ተባረኩ። mic free። okay እኔም የመሰናበቻ ቃል እንግዲህ ልናገር። እናመሰግናለን በረከት፣ ስለ ቅዱስ ቁርአን አንተ ጥያቄ ተጠይቀናለህ፣ ግን እንዳንተ የማታምንበት መጽሐፍ ስለሆነ አንመልስም ብለን አንሸሽም። እየመለስንልህ ያለነው እኮ ነገ ታምናለህ ብለን ነው። እውነቱ ሲበራለህ ስለ Bible ስትጠየቅ ታምንበታለህ ወይ እያልክ አንተ መሸሻ እያዘጋጀህ ነው። እኛ ግን ስለ ቅዱስ ቁርአን ስትጠይቀን ታምንበታለሁ ያላልንህም አመንክም አላመንክም ጥያቄ ሆኖ አቅርበኸዋል። የምናውቀውን ማካፈል ግዳጅ ነው። አላህ ልብህን ወደ እውነት ሊመራው ይችላል። ለማንኛውም የእኛ ጥሪ ሁላችንም አንተን የምንጠራህ በአንድነቱ ሶስትነት የሌለበት በአምላክነቱ ሰዋዊነት የማይታይበት በህያውነቱ ሞት የማይከተለው አንዱንና እውነተኛውን አምላክ አላህን እንድታመልክ ነው። አላህ የፍጥረት ዓለሙ ሁሉ ጌታና ተንከባካቢ ብቸኛ ፈጣሪ ነው። ከሱ ውጭ ሌላ አምላክ የለም። ከሱ ውጭ ሌላ ጌታ የሚመለክ የለም። ይህንን አንድና እውነተኛ የሆነ የሆነውን አምላክ ብቸኛ አምላክነቱን አውቀ በህይወት ዘመንህ እንድታመልከው ነቢዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ ነቢይና መልእክተኛ ናቸው፣ የነቢያቱ መደምደሚያ ናቸው። ይህንንም ፈቃደኛ ሆነህ እንድትቀበል ነው። ይህንን ካደረክ በዚሁ እምነት ጸንተ ከሞትክ ዘላለማዊ ህይወት ጀነትን ሊሰጥህ ጌታ አላህ ቃል ገብቶልሃል። ያንን እሺ ማለት እምቢ ማለት ግን ያንተ ድርሻ ነው። የኛ ድርሻ አላህ እንደተናገረው በሱረቱል ካፍ 18 ቁጥር 29 ላይ ወቁሊል ሐቁ ሚን ረቢኩም እውነቱ ከጌታችሁ ዘንድ ነው ብላችሁ ነገሯቸው። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የሚፈልግ ሰው ይመን፣ የሚፈልግ ይካድ ብሏል። መብቱ ለአንተ የተጠበቀ ነው። አላህ የእውነቱን ጎዳና ይምራህ። ልብህን ለሐቅ ይክፈትልህ። እንግዲህ አድሚኖች ሩሙን ተረከቡት። ወሰላሙ عليكم ورحمة الله تعالى وبركاته